ያ አዩሀ አለዚነ አመኑ እናንተ በጌታችሁ በካሊቅ በራዚቃችሁ ያመናችሁት ወገኖች ሆይ ይላል ወደ ፊ ፊስልሚ ካፋ እምነትን ተቀበለናል ካላችሁ የጀመራችሁትን እምነት እስላምን ሙሉ በሙሉ ግቡበት ተወገብ በላይ ተወገበታ ብላችሁ ለመቆራረጥና ለመሸራረፋት ሞክሩ ሙስሊም ካላችሁ ሙሉ በሙሉ እስላምን መላበስ አለባችሁ ይላል አላህ Subhanahu Ta'ala ወላ ተተቢዑ ኹጡዋት ሸይጣን በተለያዩ ምክንያቶች ለስሜታችሁና ለፍላጎታችሁ የሚከብዷቸውን ነገሮች ቸል በማለት ወይም ደግሞ የምትፈልጓቸውን ነገሮች ከዲን ህግ ጋር ታልፋችሁ በመዳፈር የሰይጣንን መንገዶች ወይም እርምጃዎች አትከተሉ ኢነሁ ለኩም አድቡ ሙቢን ሸይጣን ምንጊዜም ለእናንተ ግልጽ የሆነ ጥላት ነውና ከተለያዩ ምክንያቶች ስሜታችሁን ተጠቅሞ አላህ ነገር እንዳታሟሉ የከለከላችሁን እንዳታከብሩ ያደርጋችኋልና ይህን አውቃችሁ ጠንቀቅ ማለት አለባችሁ ይላል ሰው በንዝሩ ያው ትናንት በሰፊው ተነግሯል አብዱላህ ብኑ ሰላም በተውራት አንዳንድ ቢጸልይና ቅዳሜን ቀን ባብል ምን ይጎዳል ብለው ባነሱት ጥያቄ ሳቢያ ነው የመጣው ምክንያቱ ያ ቢሆንም ግን አላህ Subhanahu Wa Ta'ala በዘመንም በጊዜም በሰውም ሳይገድበው ያ አዩሃ الذين آمنوا ብሎ ነው የከፈተው ሙእሚን የሆነ ሰው በኩል ዘማን ወመካን هذا منهج الله ያላህ መንገድ ነው ይህንን መቆራረጥ አይገባም ማለት ነው እና በአሁኑ ጊዜ ያልገባቸው የማያውቁ ሰዎች ናቸው ጊዜ ስለ ዲን ፈትዋ ሲሰጡ የምናየው የሚገርም ነገር እኛ ምን ተጎዳን በሀገራችን ምን ተፈጠረ አድባቸው አትቀመጡም እንዴ አትስገዱ አልተባም የሚሉ ሰው መፍትሄዎች ታገኛለህ እስላም በእነሱ ግንዛቤ መስገድ ብቻ ናት ማለት ነው ያለችው እሷ ናት እሷ ታልተከለከለች ምን ምን ተጎዳን ይልሃል ማለት ነው ሌላው ሁሉ ግን የመስገጃ ቦታ እየተቀማ ነው ራሱ እና ሰዎች ግንዛቤያቸው እየጠበበና እየኮመሰነ በሄደ ቁጥር ይህ አይነት ችግር ነው የሚወርቀው ሰይጣን አንድ ጊዜ ዲንህን ልቀቅ ቢለው ዲን ያለውን ሰው ሊለቅለት አይችልም ግን ቀስ በቀስ እያንሸራተተ እያግባባ ይችል ምን ችግር አለው ጊዜው ጋራ ሁኔታው ጋራ ከሰው ጋር ባለመጋጨት ምናምን እያለ ነው እየቆራረሰ በመጨረሻ ባዶ እንድትወጣ የሚያደርግህ ማለት ነው ስለዚህ በዲን ጉዳይ ላይ ሰዎች እንዝላልነት ማሳየት እንደሌለባቸው ነው እርግጥ ነው ታቅሙ በላይ የሆነ ነገር አላህ አልከለፈም ያቅሙን ያህል ግን መሞከር አለበት እንደገና ደግሞ ደካማ ነኝ ብሎ ደካማነትን እንደጸጋ ብሎ ተሸክሞ መኖር አይገባም ነብዩ አለይሂ ሰላቱ ወሰለም ሰሃቦቹ ጋራ ይሄን ስራ ሲጀምሩ ደካማ ነበሩ ወአንቱም አዲለቱን ይላል ራሱ ቁርአን እዚህ ጋር የማትባሉ በቁጥራችሁ በአቅማችሁ የተናቃችሁ የወደቃችሁ የነበራችሁትን አይደለም እንዳንስቼ ለዓለም አለቃ ያረኳችሁ ይላል እና ሁልጊዜ ወራዳነትን የተለማመደ ሰው ከዛ መውጣት አይፈልግም ሁልጊዜ ድሪበት አለይሂ ሙዲላ እንዳለው ማለት ነው ውርደቱ እንግዲህ ሊመጣብህ ይችላል ልትበታተን አቅም ልታጣት ይችላል ያን ነገር ግን ለመለወጥ በሞከርክ ቁጥር አላህ ለውጥ ያመጣልሃል እድገት ይመጣል ካለህበት ተስፋ ቆርጠህ ቁጭ ካልክ ግን በዛው እየባሰብህ ነው የሚሄደውና ሁልጊዜ ያልሆኑ ምክንያቶችን እየገደለ የሰይጣን ተባባሪዎች መሆን እንደሌለብን ነው የሚያስጠነቅቀው ማለት ነው ከዛ فإن زللتم من بعد ما جاءتكم البينات ይላል እንግዲህ እንደዚህ ግልጽ የሆነ መመሪያ ከመጣላችሁና የጌታ መመሪያ ከደረሳችሁ በኋላ ከመስመሩ ብታጋድሉ ይላል ወይም ከትክክለኛው አቅጣጫ ብትንሸራተቱ ማለት ነው ሰው በመንገድ ላይ ሲሄድ ዘንጋ ሰውነቱ ዛል በሚልበት ጊዜ አንሸራቶት ይወድቃል ማለት ነው እንደዛ ትክክለኛውን መስመር ካስጠበቅኳችሁ በኋላ እስላም ማለት ይሄ ነው ወደ ግራ ወደ ቀኝ መሄድ የለም በዚህ መስመር ላይ መቀጠል አለበት ሲባል ሰው ደካማ ነውና በአንድ ነገር ተደናቅፎ ወይም ተንሸራቶ ሊጎረጎስ ይችላል ያ ከሆነም በቃ ወደኩኝ ከዛ በኋላ መነሳት የለብኝም አትበል ማለት ነው ያም ከሆነ አሁንም ተነስተ ለመስተካከል መሞከር አለብህ እና ፈኢንዘለልቱ ማለት አሰርቱ ማለት ነው ጉዘኛ እንደሚደናቀፍና እንደሚወርቅ ተሰናክላችሁ ወይም ተንሸራታችሁ ብትወርቁም በውርጠቱ ተስፋ ቆርጣችሁ መቀጠል የለባችሁም ማጃት ኩሙር በይናት ግልጽ የሆነ መመሪያ ከመጣ አሁንም ከወደቀ እንዴት እንደሚነሳ መመሪያ አለ በዛ ተነሳለ በጌታ ተወኩለ ማለት ነው ፈአለሙ አንላህ አዚዙን ሐኪም እና ልታውቁት የሚገባው ትልቁ ቁም ነገር ምንድነው አላህ Subhanahu Wa Ta'ala በሁሉም ፍጥረታት ላይ የበላይ አሸናፊ ኃያል ነው ማንም የሚያይለው ነገር ኃይል የለም ማለት ነው ስለዚህ ከሱ ጋር ወግኑ ፈፊሩ ኢላላህ እንደማለት አዚዝን የተደገፈ አይወድቅም ይወድቅም ይነሳል ማለት ነው በደካማ ላይ የሚደገፍ ግን ተያይዞ መውደቅ ነው የሚሆነው ጣፈንታው ሐኪሙን እንደገና ደግሞ በአሰራሩ ጥበበኛ ነው አላህ አንዳንድ ጊዜ ኸይር ነገር በሸር አስመስሎ ያመጣዋል ሸርን በኸይር አስመስሎ ያመጣዋል አንድ ነገር ትንሽ እንቅፋት አጋጠመ ብለ ተስፋ ቆርጠ በቃ ነገር አልቆልናል ማለት የለብህም አላህ ለህክማው ነው በዚህ ነገር የተኛነውን የፈዘዝነውን የደነዘዝነውን ሊያነቃን ነው እና በዚህ አጋጣሚ መንቀሳቀስ መንቃት አለብን ብላችሁ እንድትነሱ ሊሆን ይችላል አንዳንድ ጊዜ በልምድ ሸንቆጥ ሲደረግ ነው ሰው ተንቅልፎ የሚነቃው ማለት ነው ሁልጊዜ ከተመቻቸ ባለበት ቀጥል ነው እንቅልፍ አያልቅም ስለዚህ አላህ Subhanahu Wa Ta'ala በሚሰራው ስራ አሸናፊ ነው ማለት የእሱ ታማኝና አገልጋይ እስከሆናችሁ ድረስ ከኔ ጋራ ከወገናችሁ ማንንም አይረታችሁ ማለት ነው ሐኪሙን ደግሞ እንዴት አድርጌ ሚዛን እንደምገለብጥም አውቅበታለሁ እናንተ ትክክለኛ ጉዞ ላይ ከሆናችሁ ከኔ ጋራ ከወገናችሁ እንግላቶቻችሁ የፈለገውን ያህል ቢበረቱና ቢበዙም እንኳን አጥበታለሁ እንዴት እንደምገለብጥ ይላል ማለት ነው ስለዚህ ይሄንን እንግዲህ ተገንዝቦ በየዘመኑና በየሀገሩ ያሉ ሙእሚኖች የጌታቸውን መመሪያ አክብረው ተስፋ ሳይቆርጡ ባለ አቅማቸው መንቀሳቀስ ይኖርባቸዋል ዲናቸውን ለመጠበቅና መብታቸውን ለማስከበር ማለትን ያመለክታል ማለት ነው هل ينظرون إلا أن يأتيهم الله في ظلال من الغمام إلى هؤلاء المتبعون لخطوات الشيطان خطوات الشيطان ولا تتبعوا ودعلوا يملسال معناتهم እነዛ የሰይጣንን እርምጃ የሚከታተሉትና በሽቡሃት የሚዝለፈለፉና የሚወርቁት እንዲሁም ደግሞ በተለያዩ ምክንያቶች ሁል ጊዜ ስንፍናና ድክመትን የሚመርጡ የሆኑ ስለተሰሰዎች ለመሆኑ የሚጠብቁት ነገር አለን ይላል ያንዱሩን ማለት እዚህ ላይ ينتظرون ማለት ነው بمعنى الانتظار ሀዲ ተወጣውን ወንተዲሩን ማለት ነው ሰዎች እንግዲህ ሙስሊማን ብለው ሲያበቃ ادخلوا في السلم ሲባሉ ይችን አረጋለሁ ይችን ተዋለሁ እያሉ እስላምን የሚቀናነሱና የሚቆራርሱ እንደገና ደግሞ ሸይጣን የሚረጭላቸውን ሹቡሃት በመከተል በሱ ምክርና መመሪያ የሚጓዙ የሆኑት ወስላቶች በዚህ መልክ መቀጠልን መምረጣቸው ለመሆኑ አላህ Subhanahu Wa Ta'ala የመጨረሻውን ፈታኝ ቀን አምጥቶ አደጋ ላይ እንዲጥላቸው ያንን ነገር ነው የሚጠብቁት ወይስ ሌላ ምን አለ ይላል እና هل ينتظرون الا ان ياتيهم الله አላህ እስከሚመጣል እስከሚመጣባቸው ድረስ ነው የሚጠብቁትን في ظلال من الغمام በጨለማ እሱ በዳመና ጥላውስ ይላል ይሄ ድቅድቅ ጨለማ በሚመጣ ጊዜ እንደሚታወቀው ይሄ ዳመና ለሰማይና መሬት መካከል ያለውን አየር ይሞላና ያስጨንቃል ይበሰበሳል ማለት ነው የውመል ቂያማ ይቻ ዓለም መፈራረሻዋ ጊዜ በሚደርስ ጊዜ የዚህ አይነት ዓለም አቀፍ ከባድ ዳመና ይሰፍናል በአለም ላይ ማለት ነው እና ድቅድቅ የሆነ ጨለማ በዛ ጨለማ ማከል ሰው እየተጨነቀ ምን ነገር ተከሰተ እያለ ሳለ ወዲያውኑ ማህሸር የመልቂያማ ይታወጃል ማለት ነው ያ ወሳኝ ቀን መጥቶ ለጌታ ፍርድ እስከምትቀርቡ ነው እንደምትጠብቁት መቼ ነው በዲናችሁና በአቋማችሁ የምትሰሩት ያቀን ሲመጣ ነው እንዴ በጫማ ቀን መጣ ብላችሁ እንደገና ፈረገኛ መጣ የበርበሬ ቀንጥስ እንደሚባለው ይዛ ይዘል ነው የምትጠብቁት ወይ ዛሬ ይላል አላህ Subhanahu Wa Ta'ala ወልመላእክቱ ወተቲል መላእክቱ እንዱም ደሞ መላእክቶች ከጌታ ጋራ የጌታን ውሳኔ ፍርድ ሊያስፈጽሙ የሰባቱ ሰማያት የመላእክቶች ሁሉ ይወርዳሉ ማለት ነው ወይ ተሸቀቁ ሰማው ቢልገማም ونزل الملائكه تنزيلا الى سوره الفرقان ላይ እና የመጀመሪያው ሰማይ መጀመሪያ ይቀደዳል ይሄ ወደኛ ቅርብ የሆነው ማለታችኛው ሰማይ በሰማይ ላይ እንግዲህ ያሉ የመላእክት ህዝቦች አላህ ከፈጠራቸው ሁሉ የበለጠ ብዙ እንደነሱ የለም በአንድ ሰማይ ላይ ያለው ራሱ በዘህማ ነው አራት ጣት የሚያስቀምጥ ክፍት ቦታ የለም ብለዋል ረሱል አለይሂ ሰላም ኢላ ወመለኩን ሳጅዱ ሊላሂ አውራከ እና እንደዚህ እንደ ዱንያ ለሰዎች ሰብሰብና ከመጥተ ብለው የሚታዩት ምድር ላይ ከተማ የደመቀ ከተማ አካባቢ ነው ወደ ገጠር ከወጣ ጭራሹን አውላላ ሜዳ ነው የምታገኘው እንኳን ዛህማ አራት ጣት የሚያስቀምጥ ቀርቶ በስንት ሺህ ሄክታር ባዶ መሬት ነው የምታገኘው በአሁኑ ጊዜ እንኳን ሰው በስቷል እየተባለ ማለት ነው ሰማይ ግን ከዚህ ከምድር የሰፋ ነው ደግሞ ለምድር እንደ ክዳን እንደ ጣራ ነው ተላይ ያለው ማለት ነው እሱ ግን በመላእክት ህዝብ በጣም የተጨናነቀ ነው ዛሬ ሳይሆን ተድሮ ጀምሮ ማለት ነው እና ያ ሁሉ መላእክታ የመልካማ በሚደርስበት ጊዜ አላህ Subhanahu Wa Ta'ala ወደ አርضል ማህሸር ወደ የመድረ የሱሎቱ እንዲወርዱና ፍርአት እንዲያስከብሩ ትዛዙን ይሰጣል ማለት ነው እና ይቻላቸውባት ዓለም ታውን ባላ አልቆለታልና ተቀደድ ይቀደድ ዘው ውሳኔ ይሰጣል በሚቀደድበት ጊዜ መላእክቶቹ በዳመና ኃይል ይጫናሉ ማለት ነው ለጥፎይ ስለሆኑ ከስር ዳመና ይሰለፍና ጠንካራ ዳመና በዛ ላይ ተዘርግፎ የሰባት የሰማይ ሰማይ ወላይካ በሙሉ ተጭኖ ወደ አርደል ማሽሪ መጣና ሰዎችና ጅኖች ከምድር ላይ ተለስተው አንድ አውላላ ሜዳ ላይ ተከማችተዋል በዛ ዙሪያ ጥምጥም እንደ ክብር ዘብ ይከባል ያ ሁሉ መላእክታ ማለት ነው እንደገና ሁለተኛው ሰማይ ይቀደዳል አሁንም ያ መላእክታ ይወርዳል በዳመና ተጭኖ ሁለተኛ ሶፍ ሆኖ ተጀርባ ደግሞ ይሰለፋል እንደገና ሶስተኛው ይያለ ሰባት ሰማይ ላይ ያለ መላእክታ ሁሉ በዛ መልክ አላህ ያሰልፈዋል ማለት ነው ከበዛ ሁኔታ ላይ በጣም በደመቀ ስርዓት ጌታ አላህ Subhanahu Wa Ta'ala ያበመቴ ወጀላሊ እሱ በሚፈልገውና በሚያቀው መልኩ ለህዝቦች የመጨረሻ ጣፈንታቸውን ለመወሰን ይመጣል ማለት ነው ሰነፍርሁ ለኩም አዩሃ ተቀላን እንዳለው እና ጌታ ወደ አርዶል መህሸር መጥቶ ውሳኔ ይሰጣል በሚባል ጊዜ የሙተሻቢ ከሚባሉት አያቶች አንዱ ነው ማለት ነው ጌታ መምጣት መምጣት ማለት አንድ ቦታ ተነስቶ ወደ አንድ ቦታ መንቀሳቀስ ማለት ነው እንደ እንደ ቋንቋ ግን የጌታ መምጣት ምን አይነት ነው እንዴት ነው አመጣጡ የሚለውን ዝርዝር ውስጥ መግባት አይፈቀድልንም ማለት ነው አላህ አመጣለሁ ብሏል ያው እሱ በሚያውቀውና በሚፈልገው መልኩ ይመጣል ብለ በጥቅሉ ታስቀምጣለህ ማለት ነው እና አለሱና ወልጀማዓ እንዲህ አይነቶችን አያቶች ባሉበት መልኩ ይቀበሏቸዋል እና በሌላ ቦታም በግልጽ ወጃ ረቡከ ወልመለኩ ሰፈን ሰፋ ይላል ሱረቱል ፈጅር ላይ ማለት ነው ወደ ሐዲሱም ስንመጣ እንደዛው አላህ ረሱል አለይሂ ሰላቱ ወሰለም በግልጽ ነው ያስቀመጡት ማለት ነው እና ይዳይነቱን አይነቱን አላህ Subhanahu Wa Ta'ala ይመጣል ከተባለ ያው ይመጣል መጣለው ብሏል ይመጣል ነው የምትለው ማለት ነው እንዴት ይመጣል በምን መልክ ምናምን የሚለው ዝርዝር ውስጥ ተገባ ታዕቲል ተክይፍ ተምሲል ተሽቢህ አይሰጠውም ማለት ነው የነገረን ይህንን ያህል ነው አላህ በመጨረሻ ህዝቦችን ውሳኔ ፍርድ ልሰጥ መጣለሁኝ አንድ ትልቅ መድረስ ዘረካ ያላቸውና ፈሪቁን في السعير وفريق في الجنة وفريق في السعير የሚለው ውሳኔ ለመስጠት በግልጽና በገሃድ በመላእክታ የታጅቦ እንደሚመጣ ነው የተናገረው ማለት ነው እና እንደ አይነቱን ነገር ባለበት መልኩ ተቀበለዋለህ እና በዚህ አያት በእነዚህ በመሳሰሉት ቃላቶች ብዙ ሰዎች ተሳስተዋል አንዳንዶቹ ተሽቢህ በማድረግ የተሳስተዋል አንዳንዶቹ ደግሞ ታጢል በማድረግ አንዳንዶቹ ተክይፍ በማድረግ አንዳንዶቹ ተፍዊድ በሚሉት መልኩ በተለያየ መልኩ ስተቶች ተፈጽመዋል ማለት ነው ከነዛ ሁሉ ርቀት አላህ ያለውን በቀጥታ ያለው ሙሚኑ ቢላሂ ወቢኪታቢሂ እንላለን ማለት ነው ተፍሲሉን ግን ወደ እሱ እንመልሰዋለን ማለት ነው ነብዩ አለይሂ ሰላቱ ወሰለም በበኩላቸው ማብራሪያ ሰጥተው ከሆነ ተጨማሪ ያን ማብራሪያ ሳሉብን ድረስ ነው እንሄዳለን ያ ካልሆነ ግን በቀጥታ በቁርአን የመጣን ነገር ትቀበለዋለህ ምክንያቱም ወጃ ረቡ ተብሎ ያወጣ አንዳንዶቹ ጃ ማለት እንደ ፍጡር ታንድ ቦታ ተነስቶ ወደ አንድ ቦታ መሄድ ማለት ነውና ይሄ ከሆነማ ለሰከም ይችላል ያለው ጋር ይጋጭብናል እንግዲያ ምን እናደርገው ይሁንና ወጃ ረህመቱ ረቢከ ቁድረቱ ረቢከ ይላል የራህመቱ ረቢ ወቁድረቱ ረቢ ዛሬ ነው በዛ ቀን ብቻ ነው እንደሚመጣው ሱማ መይተለ ይተካል ከዓለም አላህ ቁድራ ወደ ዓለም ያስተረጨበት ጊዜ አለ እንዴ የአላህ ረህመት ወደ ምድር ወደ በዛ ቀን ብቻ ነው እንዴ ሁሉ ጊዜ ያለ ነው አላህ ሱብሃነ የውመ የቲ የባዱ አያት ረቢከ የሊላ ሌላው ቦታ ላይ የቲ ረብከ ወአው የቲ ባዱ አያት ረቢከ ይላል አያት ሌላ ጌታ ሌላ ነው ማለት ነው ስለዚህ እዚህ ላይ በቀጥታ ራሱ ነው መጣለ ያለው እንጂ ቁድራው ረህመቱ ብሎ መፈሰር ተህሪፍ ይባላል ይሄ ማጠማዘዝና ትርጉም ማሳጣት ይሆናል ማለት ነው ወይም አንዳንዶቹ አልገባንም ጭቅጭቅ ውስጥ ምን አገባን እኔ አላውቅም ብለው ዝም ብለው የሚዘጓሉ አላውቅም ታል ጃ የሚለው ቃል ትርጉም አልባ ነው ማለት ነው ጃ የሚለው ቃል ትርጉሙ የታወቀ ጉዳይ ነው ከይፍያውን ነው አንተ ዝርዝር ሁኔታ ማብራሪያ ላይ እንደ አላቅም ማለት ያለብህ ይመጣል እያለ እኔ መምጣቱን አላቅም ታልከማ ማስተባበል ነው እኮ አይመጣም ወደሚለው ይሄድክ ነው ማለት ነው ስለዚህ ይመጣል ስላለ ይመጣል በማለት አንተ ተሽቢህ አይመጣብህም ዛቱ ይሄ ነው ተሽቢህ የሚመጣው እሱ ያላለህን ስትል ነው ማለት ነው እሱ ያሰበተውን አንተ ከኪሳው ታዲያ ለተናገርከው ጌታ እመጣለሁ ያለ እመጣለሁ ብሏል ብለው መናገር ነው ያለብህ ማለት እንዴት ይመጣል የሚለው ዝርዝር ላይ ስትገባ ግን እሱማ አላውቅም ዝርዝሩን ስለተቆማለህ ከመቆመበት መቆም ይኖርብሃል ማለት ነው ስለዚህ በዚህ መልክ ከተሄደ ምንም ችግር የለም መምጣት የሚባለው ነገር ደግሞ ተሽቢህን ፈርተው የተለያዩ ትርጉም የሚሰጡ ሰዎች መጀመሪያ ተሽቢህ ላንጣው ብትል የማይመጣም እኮ በይዘቱ ራሱ ፍጡርና ፈጣሪ አይመሳሰልም አይደለም አንተ ምን ታመጣዋለህ ምን ትመልሰዋለህ ያለውን ነገር ብቻ ነው የተባለውን ማለት ነው እንጂ ያለብህ ተሽቢህ ልስጥ ብትል አላህን የሚመስል ነገር ከቶ የለም ተብሏል ከለለ ከየት ነው የምታመጣው ግን በመናገር ተሽቢህ መጣብኛ ብላ መስጋት ደግሞ ያ አግባብ የሌለው አባባል ነው ማለት ነው ምክንያቱም ተሽቢህ በቃል አንድ ነገር በቃል ስለተመሳሰለ እንኳን በሱ በጌታ ደረጃ ቀርቶ በፍጡር ደረጃ የተለያዩ ትርጉሞች የተለያዩ ይዘቶች አሉ ለምሳሌ አንድ ነገር መጣ ሲባል የሁሉ ነገር አመጣጥ አንድ አይነት ነው በፍጡር ደረጃ ራሱ አሁን ሰው መጣ ከተባለ በሁለት እንደ እየተራመደ እንደሚመጣ ነው የምናውቀው ማለት ነው የሰው አመጣጥ የራሱ ነው እንስሳ አመጣጥ ደግሞ በስንት ነው የሚመጣው አራት እግር ነው የሚመጣው ማለት ነው የሌላው ነገር አመጣጥ ደግሞ ዳመናው መጣ ትላለ እግር የሌለው ደመናው መጣ ይባላል እሺ ዝናብ መጣ ይባላል በምን መልክ ነው የሚመጣው ጣይራ መጣ እንደዚህ ሁሉ የተለያየ አመጣጥ አላቸው የራሳቸው አመጣጥ ማለት ነው እና እንቅልፍ መጣ ትላለህ ቤታ አለ እንቅልፍ አይተው ታውቃለህ ራሱ እንቅልፍ መምጣቱን ግን ትቀበላለህ ትርጉሙን አላውቀውም እና ተሽቢ አትልም በሁሉም ደረጃ የሚመጡ ነገሮች የተለያዩ የሆነ የመንጣት ባህሪ አላቸው ሁሉ ነገር በቃ አንተ በምታቀት ባንዷ ነገር ብቻ አይነት አይደለም መጣምትለው ወደ ጌታ ስንሄድ ደግሞ ልጅነቱ ከዛ የበለጠ ነው ጌታ ይመጣል ከተባለ በራሱ አመጣጥ ይመጣል በሚፈልገው መልክ ማለት ነው ስለዚህ ያንን ችግር ፈርተው ተዳቁ ወደ ማጡ እንደሚባለው የሌለውን ችግር ፈርተው እንደገና ወደ ባሰው ችግር ይገባሉ አላዋቂ ሳሚ ምን ይለቀልቃል እንደሚባለው ማለት ነው ስለዚህ ጌታ ያለውን ታልክ ችግር የለም ለምንድነው አንተ ጌታን ወጃ ረብከ ጌታ ይመጣል ብለህ የተናገርከው ብሎ አንተ ስላልከኝ ነው አድሯል ምን ችግር አለ አንተ ታሻለህ እንዴ ረሱልም እንደቱ ይመጣል ብለዋል ያላችሁትን አልኩኝ እንጂ መች አልኩኝ ስለተከራከራለህ ያልታዘዝከውን ታሪፍና ተዊል ካደረስ ግን ማናዘዝህና እንዲህ ብለህ ይልሃል በዚህ መልስ አይኖርህም ማለት ነው ማ እሺ እና አሁንም ያው ጊዜው እየተሻማን ስለሆነ እዚሁ ለአፍታረፍት እናረግና እንቀጥላለን ኢንሻአላህ الله والصلاة والسلام على رسول الله እንደገና ተመልሰናል هل ينظرون إلا أن يأتيهم الله في ظلال من الغمام በሚለው አያት ላይ ያለን ነበረ ቆምነውና ከዛው እንቀጥላለን እና እነዚህ ሙተቢዑ خطوات الشيطان የሆኑትና እንደውም ሙዘዝ የሆኑ ሰዎች አወላዎችና በትክክለኛው መስመር ጥቅልል ብለው መግባት ያቃታቸው የሆኑ ሰዎች በዚህ መልክ እስከመቼ ነው የሚቀጥሉት ለመሆኑ ጌታቸው በጃሃድ ፍርድ ሊሰጣቸው እስከሚመጣ ድረስ ነውን ወል መላእክት እንዲሁም ደግሞ መላእክቱል kiram ከጌታቸው ጋር ውሳኔ ፍርድ ሊያፈጽሙ በሚወርዱበት ጊዜ የሚመጣውን ወቅት ነው እንደ የሚጠብቁት መቼ ነው አቋማቸውን የሚያስተካክሉና ስህተታቸውን የሚያርሙት ይላል ማለት ነው ወቁዲ አምሮ ከዛም ውሳኔው የመጨረሻ ውሳኔው እስከሚሰጥ ድረስ ነውን ይላል እንግዲህ አላህ Subhanahu Wa Ta'ala የውመል ቂያማ ደርሶ ሰማያትና ምድር በሚፈራርሱበትና ፍጥረታት እንደገና ለአንድ ጊዜ ተሰብስበው የመጨረሻ ውሳኔ ፍርዳቸውን የሚቀበሉበት ላይ እስከሚመጣ ከሆነ ጂና አጣምረህ ተጠብቀው የዛ ጊዜ የሥራ ውጤት የምትረከብበት እንጂ የምትሰራበት መድረክ አይደለም ማለት ነው ያ እስከሚመጣ ነው እንደምትጠብቀው ምን ትሰራለህ ይላል ማለት ነው እና ቅድም ያው የጀመርኩት ማብራሪያ እዚህ ላይ ወጃ ረቡከ የሚለው የሙተሻቢ ነውና ለይሰ ከሚስሊ ከሚለው አያትና ከመሰሎቹ ጋር ይጋጭብናል በሚል ስጋት የተለያዩ ተምሲሎችና ተክሊፎች ተሽቢሆች የሚሰጡ አንዳንዶቹ ደግሞ ታዕቂል ተነጭራሹ እዚህ ነገር ውስጥ አልገባም እሱ ጌታ ያለውንም ረሱል የሰጡትን ማብራራ አለይሂ ሰላቱ ወሰላም ማለት የለብኝም አላውቅም ብለው ድፍን የሚያረጉም አሉ ማለት ነው እነዛ ሁሉ ስህተት ነው አላህ ያለውን ማለት መቻል አለብህ ማለት ነው ሙሰዲቅ ነህ አንተ አላህ የነገረህን ትናገራለህ ከዛ በኋላ ወደ ትንተናና ወደ ማብራሪያ ስትሄድ ግን አቅምህን አውቀህ የምትችለው መረጃ አለበት ድረስ ልትሄድ ትችላለህ ከዛ በኋላ ይሄን ያህል ነው የደረሰኝ የማቀው ከዚህ በላይ አላሁ አለም ብለህ መቆም ነው ያለብህ ማለት ነው እና እዚህ ላይ ትልቁ ቃይዳ الحديث عن صفات الله سبحانه وتعالى تبع عن حديث ذات الله سبحانه عز وجل ስለ አላህ ባሪያት በምናወራበት ጊዜ በዛ ጉዳይ ላይ የምንከተለው system ና ዘዴ ስለ አላህ ማንነት ስንነሳማ ስንናገር እንደምንከተለው ነው ይላሉ ማለት ነው አላህ سبحانه وتعالى ዛት ያለው ኃይል ነው እና አላህ ዛት አለው ማንነቱ ያው የተለየ የራሱ የሆነ ዛት አለው ማለት ነው ፍጥሮችም የራሳቸው የሆነ ዛት አላቸው አላህ አለ የዓለም ባለቤት ብለን እናምናለን እኛ ሙስሊሞች አይደለንም ይሽ አላህ አለ ታልክ ዛት አለው ወይ ጌታ ወይስ ምሎ የማይጨበጥ ነገር ምንም የማይገኝ ነገር ነው ብትባል ዛት እንዳለው ንሱሶች በግልጽ ነው የሚያስታውቁት ማለት ነው ስለዚህ ዛቱ አለ ብለህ ታውቃለህ ግን ዛቱ ምን ይመስላል ተብሎ ብትጠየቅ አብራሪያ መስጠት ትችላለህ ዛቱ ምን አል ተብሎ ብትጠየቅ ማብራሪያ መስጠት ትችላለህ ይሄንን ያለምንም ማብራሪያ ጌታ ዛት አለው ማንነቱ የራሱ የሆነ ማንነት አለው ብለ ተቀብለሃል እዚህ ላይ ለምን ተሽቢህ ፈርተህ አልተውከውም ተሽቢህ መጣብኛል ብለ አላህ ዛት ያለ ያለው የለውም የሚለው ነገር ላይ ክርክር የለም ስለዚህ ዛቱ ላይ አላህ አለ ራሱ የሆነ ዛት አለው ብሎ ተቀበል በዚህ መልክ ነው ሲፈቱ ነው ሲፈቱም ላይ ስትመጣ አላህ ረህማን ነው ረህመት ይባል ሲፈት አለው ቃዲር ነው ቁድራ ይባል ሲፈት አለው ልክ ዛቱ አለ እንደምትለው ማለት ነው እዛ ላይ ተውል ምሪ አረጋለው ታል ከዛቱም ላይ ይመጣል ያ ነገር ማለት ነው በዛቱም አለ ከተባለ ምን ይመስል ዛት ነው ያለው ምን የሚያክል ነው ምናምን የሚለው ነገር እዛ ውስጥ እንደማንገባ ሁሉም ይስማማሉ ፍረቆች ተባሉ ሁሉ ማለት ነው የአላህን ዛት እሱ ነው የሚያቀው ፍጡር ያው አላየውምና ያላየውን ነገር መተንተና ማብራራት የለበትም ይላል ጋር ላይ ለምን ያ ነፍስ ሸይ ከዛቱ ላይ እኔ ትንታኔ ውስጥ አልገባ ግን ደግሞ ዛቱ መኖሩ አልጠራጠርም ካል ለካንም system ነው መከተል ያለብን ማለት ነው ከዛቱ ላይ እሱ አለ ብሏል ነግሯል በነገረኝ መሰረት አምኛለሁ አልጠራጠርም በጥፋቱም የኔ ባህሪያት ናቸው ያላቸውን ነገሮች ሁሉ እሱ እንደሚያውቃቸው እንደሚመስለኝ ሳይሆን እሱ እንደሚፈልገው አሉ ሲፈቶች ብለ መገላገል ነው የሚያዋጣው ማለት ነው ግልጽ ነው አንዳንዶቻችሁ ሰምታችሁ የማታውቁት ነገር ሲሆን ምን አይነት ችግር ብዙ ሰዎች የሚሳሳቱበት ስለሆነ ትንሽ ግንዛቤ እንዲኖረን ያስፈልጋልና እና አላህ Subhanahu Wa Ta'ala እንግዲህ በዛቱ በፍጡሮች አቅም በፍጡሮች እይታ በፍጡሮች ሐዋሳት የማይለካና የማይደካ እንደመሆኑ ሁላችንም እናምናለን በዛ መልክ የምንቀበለው ከሆነ ወደ ባህሪያቱም ስንመጣ በዛው መልክ እሱ ያለንን ሲፈት ሁሉ ያለማዛበት ያለማመሳሰል ያለመመጠን ያለመቅረት ወይም ደግሞ ትርጉም አልባ ያለማድረግ እንዳለ የነገረህን ትቀበላለህ ያን ነገር ለምን አልክ ለምን ተቀበልክ ከተባለ አላህ ስላለው ነው ያልኩት እኔ አላልኩም ያለውን ነው የደገምኩት ረሱል ስላሉ ነው ስላለህ ማለት ነው ከዛ አልፈ ግን የራስን ትንታኔ የምትሰጥ ከሆነ ለዚህ መስኡልያ ወደ አንተ ይመጣል ማለት ነው ወቁዲ አምሩ እና ጉዳዩ የሚፈጸምበት የመጨረሻው ውሳኔ በሚሰጥበትና ሁሉም ወደ ተመደበለት ቦታ በሚላክበት ከባዱ የፍርድ ቀን መጥቼ ውሳኔን እስከምሰጣችሁ ነው ወይ የምትጠብቁት ዛሬ ፍርሳ ሰጥቻችሁ በዚህ ድል ካልተጠቀማችሁ መቼ ነው ታዲያ የምትዘጋጁ ሲል ይጠይቃል ወኢላ الله ترجع الامور በዛ ቀን ወደ አላህ ሁሉም ነገሮች ይመለሳሉ እዛ ጊዜ ጉልበት አለኝ ዕውቀት አለኝ ኃይል አለኝ ሀብት አለኝ ወገን አለኝ የሚለው ሁሉ አቅሙን ያቀና ሊመን الملك اليوم ሲል ሁሉም ጸጥ ይላል አንገቱን ደፍቶ ማለት ነው ያነ لله الواحد القهار ሱራሱ ይመልሳል ያንተ ነው ብሎ እንኳን ትክክለኛውን መልስ ለመስጠት እንኳን አንደበቱ አይከፈትለትም ከፍርሃቱ ተጭንቀቱ የተነሳ ትልቅ ነኝ የሚለው ሁሉ ማለት ነው ሊመን ሙልኩ ለውም እያለ ደጋግሞ ይጠይቃል መልስ እንኳን የሚሰጥ የለም ላሰ ወላጅን ወላ መላእክታ የአላህ ግርማ ተጭኖታል እንዴት አድርጎ ነው የሚናገረው ስለዚህ በልሁም የውመ ሙስተስሊሙን ይላል ሱረቱ ሳፋት ላይ ዛሬ ሁላቸውም አቅማቸውን አውቀው እጅ ሰጡ አቅመ ቢሶቹ ሁሉ መፍጠሩ እንደማያዋጣ አወቁ ይላል አላህ Subhanahu Wa ስለዚህ ወኢላላሂ ተርጃኡል ኡሙር ወደ ኒሷቡ ወደ ባለቤቱ ሁሉም ነገር ተመለሰ ማለት ነው ከዛሬ ሳያውቅ በጌታ የሚጠራጠረው የሚከራከረው አቅማለ መስሎት የሚፍጨረጨረው ሁሉ ምንም ዋጋ እንደሌለው ተረርቶ ሁሉም ያንተ ነው ብሎ ለሱ እጅ ይሰጣል ረጭላል ማለት ነው ያ ቀን እስከሚመጣ ከሆነ የምትጠብቁ ተሳስተታችኋል በዛ ቀን ያው ውሳኔ መቀበያ እንጂ የስራ ማስተካከያ የስህተት ማረሚያ እለት ስላልሆነ እን ጊዜ የምነግራችሁና የምመክራችሁን ተቀብላችሁ እለት በእለት ማድረግ የሚገባችሁን ነገር ማድረግ መቻል አለባችሁ ይላል ማለት ነው ሰልበኒ እስራኤል ከዛ በመቀጠል እስቲ እስራኤል ልጆች ጠይቃቸው ይላል እስራኤል ልጆች እንግዲህ አላህ Subhanahu Wa Ta'ala በቀድሞ ዘመን ብዙ ነብያቶችን በገፍል ልቆላቸዋል በተከታታይ ማለት ነው አንዳንድ ጊዜ በአንድ ቤተሰብ ሙሰልሰል ሆኖ ሳይቋረጥ እስከ አራት ቤት ይሄዳል እና በብሔረሰቡ የተደረገው ብቻ ሳይቀር በቤተሰብ ደረጃ አበን ኢብራሂም ታላቅ ነብይ ናቸው ከሊሉ ረህማን ከዛ እስማኤልንና ኢስሐቅን ወለዱ ሁለት ልጅ ከአንድ ቤት ነብይ አባታቸው ጋራ ማለት ነው በአንድ ቤት ሶስት ነብይ በአንድ ወቅት سبحان الله። ይሄን እድል ከእስራኤል በስተቀር ያገኘ የለም በአለም ላይ ማለት ነው ከዛ እንደገና ኢስሐቅ ያዕቆብን ወለዱ ማለት ነው አሁን ሰንሰለቱ ሳይቆረጥ እዛው ቤት ውስጥ ማለት ነው እንደገና ያዕቆብ ዩሱፍን ወለዱ ابن كريم ابن كريم ابن كريم ያሉት ረሱል عليه الصلاة والسلام ማለት እንግዲህ ከዛ በኋላ እንግዲህ የአያቱ የልጅ ልጁ ምናምን እያለ በመቶ የሚቆጠር ነብይ ነው ለእስራኤል የተሰጠው ማለት ነው ያን ሁሉ ዲን ተሰጥቷቸው ነበርና እስኪ እነሱን በወቅቱ የሰጠዋቸውን እድል በምን መልክ እንደተጠቀሙበት ጠይቃቸው ይላልኛ ነብዩ አለይሂ ሰላቱ ወሰለም ከማ አተይናሁም ሚን አያቲን በይና ዲናቸውን የሚመሩ ግልጽ የሆኑ አንቀጾች ወይም ታምሮችና ሙዕጂዛቶች ስንትና ስንት እንደቸርናቸው ሲጠይቃቸው መቼም ታሪኩን ያቃሉ መስራት ያቀታቸው ስለዚህ በወትሮ በቀደምት ነብያቶች አላህ Subhanahu Wa Ta'ala የዓለም ብቸኛ ባለቤት ለመሆኑ የላካቸው ነብያቶች የሱ ታማኝ አገልጋዮች መሆናቸውን የከተ የላካ ያወረዳቸው ኩቱቦች ደግሞ የሰው ልጆች ዲናቸውንም ዱንያቸውንም አጣምረው የሚመሩ የደስታ ምንጭ ሆኑ ኪታቦች አወረደላቸው መሆኑን እንደገና እነዛ ነብያቶች ካላ የተመረጡ ለመሆናቸው የሚያረጋግጡባቸው የተለያዩ ተአምሮች ሙዕጂዛዎች ሰው በተፈጥሮ ሊያደርጋቸው የማይችሉ ነገሮችን አሳይተዋል በርካታ ነብዮች ማለት ነው እነዛን ነገሮች ሁሉ እንደ ቸርኳቸው እስቲ ጠይቃቸው አንተ ለማረጋገጥ ከፈለክ የስራ ልምድ ያለው አንድ ሰው ጠይቅ ማለት ነው በዚህ እንግዲህ በሃይማኖት በኩል ከጥንት ጀምሮ ትልቅና ሙሰልሰል የሆነ ታሪክ ያላቸው እስራኤላውያን ናቸውና እስቲ ጠይቃቸው ይላለኛ ነብዩ አለይሂ ሰላቱ ወሰለም እና ያን ሁሉ እድል እንደተሰጣቸው ይናገራሉ አሁንም ይመሰክራሉ ማለት ነው ካዳ ይህ ከሆነ የመጀመሪያውን ያን ሁሉ እድል የሰጠ ጌታ ለቀጣውስ ቢሰጠው ምንድነው የሚከለክለው ከሚባሉ ጊዜ ግን አይ በስፋት መጀመሪያ እድሉን የሰጠው ለኛ ስለሆነ በነካጁ በእኛው ላይ መጨረስ አለበት ብለን ነው ነው የሚሉት ማለት ነው ለሌላው ለምን አሳልፎ ይሰጣል ደንበኞችን ያያለን የመጨረሻው ነብይ የመጨረሻው ቁቱም ኪታብም በእኛ በኩል መንጣት መገምገም አለበት ብለው ነው ያቆረፉት እንጂ ቀደም ሲል ታላቅ ድርሻ የተሰጣቸው እነሱ ናቸው ማለት ነው እና በተለይ በነብዩላህ የሙሳ ጊዜ በጣም ከሁሉም ጊዜ የበለጠና የደመቀ እድል ነበር የተሰጣቸው በተውራትና በነብዩ ባሙሳ ሙዕጂዛ በጣም ስፋትና ወሳኝነት ያላቸው እንደገና በስልጣን ረገድ ሲታይ ደግሞ በነብዩላህ ዳውድና በነብዩላህ ሱለይማን ጊዜ ንጉዋና ስልጣንን አጣምሮ የሰጠበት እንዲሁም በዩሱፍ ጊዜ ያ በጣም እንግዲህ ጉሉ የሆነ ዓለም የሚያውቀውና የሚያደንቀው ታምር ነው በሰው ልጅ ይፈጠራል ተብሎ የማይታሰብና የማይጠበቅ ነገር ያን ሁሉ እንደሰጠዋቸው ያቃሉና እስቲ አንተ ጠይቃቸው ማለት ምንድነው ጥላቶቻቸው ነብዩን አለይሂ ሰላቱ ወሰለም እኔ አንተ ተማን በልጠህ ነው ያላህ ነብይ ነኝ ያውም የመጨረሻው ነብይ ይያልከ እምትን ራስን የምትቆፍሰው እና አማ ወጀደላሁ ኢላ የቲማ አብዱል ሙጠሊብ ለመሆኑ ነብይ መልአክ ከፈለገ ከአብዱል ሙጠሊብ የቲም የተሻለ ሰው በምድር ላይ ጠፋ እንዴ ለምን ሌሎች ባለጸጋዎችና ሀብታሞች አይመረጡም እያሉ አተካራ ይፈጥሩና ይከራከሯቸው ነበረ ማለት ነው ማይሞቹ እንዲቢሉ ስላላወቁ ነው ታሪክ የማያውቁት ሙሽሪኮቹ የቢሉ አያስገርምም ግን አዋቂነን ባወጡ የሁዶቹ እንደገና መልሰው ይህንኑ የጅሎቹን ዜማ ይደግሙታል እና እነሱ በዘረኝነት ለእኛ ነው እድሉ ቀደም ሲል በስፋት የተሰጠውና ይሄ ነገር ካስፈለገ በእኛው ላይ ነው መምጣት ያለበት ከሚል ተነስተው በአቋማቸው ግን ኩፋሮቹ ሙሽሪኩል አረብ ጋር ተቀላቀሉ ማለት ነው ስለዚህ ይሄን አባባላችሁ ትክክል ለመሆንና ላለመሆኑ እስቲ እናንተኑ ታሪክ ልጠይቃችሁ አላህ Subhanahu Wa Ta'ala ለእስራኤል ዘሮች በጣም በርካታ የሆኑ ተአምሮችና ኩቱቦች ሙዕጂዛዎች አያተን በይናት ግልጽ የሆኑ የአላህ አንቀጾች አላወረደላቸው ምን ለጠይቃቸው ትጠይቃቸው አሁን ወርዷል ነው የሚሉት እሺ ታዲያ ለነሱ የሰጠ ጌታ በዚህኛው ቢሰጥ ምንድነው የሚከለክለው ከተባለ ግን መልስ የለም ማለት ነው በዘርም ቢወሰድ አያዋጣቸውም በዘርም ቢሆን ዝሮ ዝሮ የነብዩ የኢብራሂም ዘር ናቸው ማለት ነው እነሱ በያዕቁብ በኢስሐቅ ወረዱ የነብዩ ዘር አረግ ደግሞ በእስማኤል ወረደ በዘርም ከተሄደ ያው ያንዱ ወንድም ልጅ ነው እናንተ የሌላ ወንድም ልጅ ነው የሚመጣው ነው የሚባለውና እስቲ ታሪክ ይፍረድን በላቸው ማለት ነው ስለዚህ የሰው ልጆች ሁልጊዜ ጠባብነት ወገነኝነት ዘረኝነት በሚያጠቃቸው ጊዜ አይናቸው ይታወራል ሐቅን መመዛዘንና እንትን ማለት አይችሉም ማለት ነው ሁልጊዜ ራሳቸውን ከመውደድና ከማግነን የተነሳ ሌላውን ዋጋ ቢስ አድርገው ሰት ውስጥ ይገባሉ እስቲ ታሪካቸውን ዞር ብላችሁ ገምግሙና መርምሩ ባላቸው ይላል ማለት ነው ወመን ይበድል ኒዕመተ الله من بعد ما جاءته የአላህን ጸጋ ከመጣለት በኋላ እንደገና በማመስገን ፈንታ በመካድና በማስተባበር የሚቀይር ሰው ይሄ ሰው ወዮለት ይላል فإن الله شديد العقاب ለእንዲህ አይነቱ ልግመኛና ተንኮለኛ ሰው ጌታ ቅጣቱ በጣም ብርቱና ጠጣር ነውና ልብ ብለህ ተራመድ በለው ይላል ማለት ነው እንግዲህ እነዚህ አለል ኪታቦች በተለይም በኒ እስራኤል የሚባሉት የአዋቂ አጥፊዎች ናቸው ከጥንት ጀምረው ስለ ኩቱብ ስለ ሃይማኖት ስለ ነብያት ተሰፍቶ ነው ታሪኩን የሚያውቁት ማለት ነው ያን ነገር እንግዲህ እንደማወቃቸው ምንድን ነበር የሚጠበቅባቸው አዋቂ ሰው በእውቀቱ መስራት እንደውም ሌሎችን መምራትና ማስተባበር ያላወቁትን ማሳወቅ ነበር ያለው ያን ዳረጉ ኑሮ ሹክር አደረጉ የሰጣቸውን ጸጋ የታን ምስጋና ሰጡት ነበረ ግን ያን ነገር አውቀው እንዳላወቁ ይደብቁታል ከመደበቅም አልፈው እንዳላዋቂዎቹ ጭራሽ ያስተባብላሉ ስማቸውን ተጠቅሞ ሌላው መሀይሙ ይሄ ነገር ሐቅ ቢሆንም አኑሮ እነሱ ይደግፉት ነበር ይልና እነሱ ሲለግሙና ሲያስተባብሉ ሲያይ እነሱን ተከትሎ ሌላው ገደል ይገባል ይህ ማድረግ ደግሞ ኩፍረ ኒዕማ ነው የአላህን ጸጋ መካር ነው ያን ዋለላቸውን ሁለታ ሁሉ እንዳልኩ እንዳልዋልኩላቸው ነው ጀርባቸውን ማዞር ስለሆነ ይህን ነገር ሲጠይቃቸው ሲጠይቃቸው ምናልባት ህሊናቸው ተንቅልፍ ሊነቃና ስህተታቸው ክብደቱ ምን ያህል እንደሆነ ተገንዝበው የሚመለሱ ካሉ እንደገና ደግሞ ለአንተም ከነሱ ያላነስክና እንዳውም የበለጥክ መሆንክን ለማረጋገጥ ቀደም ሲል የነበሩትን ተአምራቶች ሲመሰክሩ ታዲያ ከሆነ ከማናነሰና ነው የምትቃወሙት የሚለው ውጤት ይመጣል ማለት ነው ናይ ጥያቄ ለተጠያቂውም ለጠያቂውም ፋይዳ አለው ማለት ነው እና ምን ባዲ ማጃቱ ከአላህ ጸጋ ከመጣለት በኋላ ያ ጸጋ የመጣለት ባሪያ ጌታውን ማመስገን አለበት በቃልም በተግባርም በስሜትም ማለት ነው አንድ ኒዓማ የዲንም ሆነ የዱንያ ኒዕማ አላህ ከሰጠ የሰጠን ነገር አልহামዱሊላህ እንድትለው ይፈልጋል በቃል ብቻ አይደለም ያንን የሰጠን ኒዓማ አላህ በሚወደው ላይ እንድታውለው ይፈልጋል ስለዚህ ነው ሽክር ያደረከው እልም ሰጥቶ እንደሆነ ስትሰራበት ለሌሎች ላላ ላላወቁ ወገኖች ስታስተምር በዛ ጊዜ ሹክሩን መለስ ይባላል ገንዘብ ሰጥቶ ከሆነ አንተ እንደምትጠቀም ሁሉ ሌሎችን ደካማ ወገኖችን ስትፈቅድና ስትጠቅምበት ጉልበት ስልጣን ሰጥቶ ከሆነ ደግሞ በዛ በስልጣነ ጌታ የሚወደውን ኸይር ነገር ስታስተባብርበት ህገወጦችን ስትቆጣጠርበት የዛ ነው ሹክር የሚባለው ማለት ነው ያ የተሰጠህን ነገር ዝም ብለህ ውጠህ ዝም የምትል ከሆነ ኩፍር ነው በቃልህ እንኳን አላህ ምንም አላደረገልኝ ባትል በተግባር ግን ሰጥቶ እንዳልሰጠህ ስለሆን የጌታን እንዴት አድርግ ይቆጠራል ማለት ነው እና ወመን ይበድል ኒዕመተ አላህ የአላህን ጸጋ በሹክር ፈንታ በኩፍር አጠፋ የሚሰጠው እንግዲህ ጌታ የዋለልን ውለታ በቀጥታም ሆነ በተዘዋሪ ምስጋና መመለስ ይጠበቅበት ያን ነገር ግን ጌታ በማይወደውና በማይፈቅደው መልኩ ከተጠቀምክበት የአላህን ኒዕማ በኩፍር እንደቀየከው ይቆጠራል ይህን ያደረገ ሰው ደግሞ እንባዲ ማጃት فإن الله شديد العقاب የያቶች ሁሉ አቲ አውራ ስለሆነ ቅጣቱም እንደ ጥፋቱ በጣም ተጠር ያለ ከባድ እንደሚሆንለት ይወቅና ይጠንቀቅ ይላል ማለት زين للذين كفروا الحياة الدنيا ሁኖም ግን ጥፋት የፈረጀበት ቢመክሩት ቢዘክሩት አይገባውም እና እነዛ ከሃዲ የሆኑ ሰዎች ክህደትን የመረጡት ወገኖች ይችቅር በህይወታቸው መልካም ውብ ነገር መስላ አበባ ሸብርቃ ትታያቸዋለች ዱንያ ከተሳካና ጊዜያዊ ፍላጎታቸውን ካገኙ ነገ የሚመጣውን መዘዝ ይረሱታል ማለት ነው ለምን ግብዞች ናቸው ማለት ነው ዛሬ እንግዲህ በጤና ሆኖ ሀብቱ ተሟልቶለት ስልጣኑ ተደላሎለት ሁሉ ነገር ከተሳካለት ዱንያን ካገኘውኝ ነገ የሚባለው ነገር ማን ሄዱ አየው ወደሚለው ይሄዳል ማለት ነው ይሄ እንግዲህ ተላላነት ነው ማለት ነው ነማውቲ ተዋራይን ዛሬ ያለው ስኬት እኔ በጉልበቴና በጥረቴ ያመጣሁት ነው አሁን ደግሞ እዚህ ሁኔታው ተስተካከለልኝ ስለነገው ማቀው ነገር የለም ብሎ ጆሮ ዳባ ማለት ጅልነት ነው ማለት ነው ምክንያቱም ዛሬ ሊጠቅም ሊጎዳ የቻለ ጌታ ነገ ደግሞ በተገላቢጦሽ አንተ ሊያዋርድ ሌሎቹ ሊያነሳ እንደሚችል መገመት መቻል አለብህ ማለት ነው ሰዎች ግን ከሃዲዎች ድግመኞች ከመሆናቸው የተነሳ አላህ ሀቅን የመቀበል ያለ መቀበል አዝማሚያ በሚያይባቸው ጊዜ ይቀየማቸውና ምን ያደርጋል ዱንያ በእነሱ ይታ ጎልታ ትመጣለች ያለ የሌለ እድል ማለት ዱንያ ነው የሚል ግምት በልባቸው ይገባል ማለት ነው ዱንያ ከተሳካልኝ ሌላው ነገር ዝም ብሎ የወትሮ የጅሎች ተረት ነው ከሞተ በኋላ ተነስቶ እንደገና ጀነት ገብቶ በጥፋት ተውቶ ጀሃነም የሚባለው ማን ይደው ባክህ ይላል ማለት ነው ይሄ ምንድነው ዱንያ ከሚገባው በላይ ጎልታ ትልቅ ነገር መስራት አይታቸዋለች ያችኛው አቁም ነገር አዘሩ አገር ግን እንደ ርካሽ ወይም እንዳልዋልታ ተንቃለች ማለት ነው አልሐያቱ ዱንያ ወየስኸሩነ ሚን الذين آمنوا ከዚህ እንግዲህ የግል የግብዝነትና የዋህነት ተነስተው ራሳቸውን ታላቅ አድርጎ አዋቂ ሊቅ አድርገው ተከመሩ በኋላ በተቃራኒው የዲን ሰዎችን አማኞችን በመሳለቅና በመቀለድ መልክ ይዘልፋቸዋል ይላል ማለት ነው ማነሱ ጥፋተኞች ጥፋተኞች መሆናቸው ተረስቶ ተመጭራሹ ራሳቸውን ቅዱስ አድርገው ሌላውን ሁሉ በተለይ እምነት ያለውን ክፍል እንደ ርኩስ አድርገው ይፈርጁታል መሳቂያ መሳለቂያ ያደርጉታል ይላል ማለት ነው እና ያስረቱ ተፍስ ላይ እንዳለው እነደዲና አጅረሙ ካኑ ምን ለዲና አመኑ የባሃቁ ወይዳ መሩብም የተራመዙ ጣቱን እየከሰረ هؤلاء ملوك الجنه ይሏቸው ነበርና አቡ ለሃብ ነቢላልን ናማርን የድሪቶ ለብሰው ሲሄዱ ሲያዋቸው እነሱ ወንበራቸው ላይ ተገጭረው ወንጫ ጠጃቸውን እየተያሉ ተመንጋጋቸው ይስቁ ነበር እና እነዚህ ምስኪኖቹ በመዲ አልፎ ሲሄድ ሹፍ هؤلاء ملوك الجنه ይላል የጀነት ንግስታት ይሏል እነዚህ ናቸው እካታ ሳይሰጣል እንደዛ አውስ የሚያረጉ የሉም እንደዚህ ሞልተዋል የዛሬ ጥቂቶች ነበሩ አሁንማ በገፍ ነው አለምን ሞልተዋል የዛ አይነቶች ሰዎች ማን የሚናቁትም እንደዛው እየበዙ ነው ያሉት ማን ስለዚህ አላህ Subhanahu Wa Ta'ala ግድ የለም ሳቅ ፈለባቱ ቀሊላን ወለብኩ ከሲራን جزاء بما كانوا يعملون አንድ ሰውን ሳቅ ዘላለም ታለቅሳለህ ይላል አላህ Subhanahu Wa Ta'ala ከዛ እንዳንሆን ጠንቅቅ ማለት ያስፈልጋል ማለት ነው ወይ ከሩን ማለት ያዘኡን ይቀልዳሉ ይሳለቃሉ በእነማን ላይ ምን الذين امنوا በአማኞቹ ላይ አማኞች በእምነታቸው አቋም በመያዛቸው እንደኋላ ቀር እንደ ጂን ተደርገው ይፈረጃሉ ማለት ነው ለዚህ ኋላ ቀር ዝም ብለው የምድር አጣባቢዎች ተደርገው ነው የሚታዩት ሙስሊሞች ና ብዙ መሬት ተበላሸኩ በእነሱ ስለዚህ በተለያየ መልኩ ጦርነት እንዲፈነዳ እንዲያልቁ የሚደረገው እነዚህ አላስፈላጊ ህዝቦች ስለሆኑ በእነሱ አስተሳሰብ ምድሩን ሊወርሱ ነው እኛ የምድር ጀርም ሆነንባቸዋል ማለት ነው ይሄ አስተሳሰብ ግን የትም አያደርስም ልብ በል እያለ ነው አላህ ደግሞ Subhanahu Wa Ta'ala ወከሩነ من الذين امنوا ከነዛ ከአማኞች ወገኖች ይቀልዳሉ እነሱ ተሰጆች መሆናቸውን ግብዞች መሆናቸውን ረስተው ራሳቸውን ፍጹምና ቅዱስ አድርገው ኋላ ቀሮቹና አሳፋሪዎቹ ይልቁንስ ሙስሊሞቹ አማኞቹ ናቸው ብለው በእነሱ ሲቁና ሲታለቁ ይታያሉ ይላል ወለዲነ ተቀው ግን እነሱ ይናቁና ይታቁባቸው እንጂ እነዚያ ጌታቸውን የፈሩና የተጠነቀቁት ወገኖች ይላል ፈውቀሁም የውመል ቂያማ ቀን ከነሱ በላይ ናቸው እርግጠኛ ነኝ ይላል አላህ Subhanahu Wa Ta'ala ዛሬ እነሱ በውሸት ተቆፍተው የበላይ ነን ቢሉም ነገ ደግሞ የበላይ ነኝ የሚለው ይወድቃል የበታች የተናቀው ደግሞ እንደገና የሚነሳበት ጊዜ ይመጣላቸዋል ይላል እንግዲህ እቺን ለማገኘት። ወለዲነ ተቀው አለ ውስጥ መግባት መቻል አለበት ማለት ነው በስም ብቻ ሊገባ ይቻላል እና ተቅዋ የምትል ነጥብ ነው ያስቀመጠው ወለዲነ ተቀው እሱ ይሳቅ እንደፈለገ ይቻላል ያሽካካ ምን ተገረ አንተ ግን ጌታ ያለህን ነገር ድንህን ነክተህ የታዘዝከውን በመስራት የተከለከልከውን በመከልከል ቀጥ ብለህ ጌታን ፈርተህ ተራመርክ ነገ ሲስቅብህ የነበረው ያለቅሳል አንተ ደግሞ ተራህን ትስቃለህ ይላል አላህ Subhanahu Wa Ta'ala እና ፈውቀው ማለት መዝየተን ደረጃ በዛይረም በባጢንም በቦታውም ጀነት ተዓላ አልይናት ተዓለም በላይ ቁንጮ ላይ ነው ያለችው ያንንም ደግሞ አስፈለ ሳፊል ነው የምትሆነው ማለት ነው ዛሬ የበላይ ሆኖ ዓለምን ሲያምስ የነበረው ነጃ አስፈለ ረበና አሪነ ለደይን ያضلنا من الجن نجعلهما تحت اقدامنا الى حد ማለት ነው ዛሬ ባይኑ እንኳን እንደዚህ በፎቅ ላይ ወንበስ ብሎ ሊያይህ የሚጠየፍህ ነገ ግን አስፈለሳፊልን ወርዶ ምን ነው እሱም በሆንኩኝ እያለ ሩበማ የወጁ ለዲነ ከፈሩ ለውካኑ ሙስሊሚን ያ ቀን እንደሚመጣ ነው ግን አንተ በማንነት አፍረህ እንደገና የእሱ አሽከር ለመሆን የምትሽጎጠጎጥ ከሆነ አልመረው ማመን አብ ይዞ ይሄዳል ማለት ነው ዝም ጅራትነት እዛም ደግሞ ጅራቱ ነው ጃን ማብራት ይሄዳል ግን በአቋም የተጠነከርክ በዱንያ የበታችን ብትሆን ዲን እስካለ እኔ ጋር እስከተዋወቅክ ድረስ ዛሬ የሚስቅብህ አይጎዳህም ነገ አንተ የበላይ ሆነ ትመጣለህ ያለ ነው አላህ Subhanahu Wa Ta'ala ከነዚህ አድርገና والله يرزق من يشاء بغير حساب الله ደግሞ Subhanahu Wa Ta'ala ከፍጥረታቶቹ የፈለገውን ሰው ያለ ሂሳብ ያለ መጠን ያለ ወሰን ይለግሰዋል ከችሮታ ማለቱን ማለት ነው እነሱ ዛሬ የሰጠኋቸው ሀብት የሰጠኋቸው እውቀት የሰጠኋቸው ስልጣን ትልቅ ያደረገን የመሰላቸው ይሄ ነው ይህ ዛሬ እኛን ለዚህ የበላይነትን ተሰጠን ነገም ምናል ሲሆን አንነሳም እንደሚባለው የጅሎች ተረት ነው ከተነሳን ደግሞ እንደ ልማዱ እኛን ነው የሚሰጠን ይላሉ ማለት ነው ለጊዜ እኛ እንግዲህ አንዴ በርጥሩ ልምጭ ተመጣ ይባላል ድለኛ ምን ጊዜ ምድለኛ ነው ወደበት ይሄ ወዛ አይነት ዜማ ማደም አላቸው ማለት ነው ያንዳ ይሆን ደግሞ አላህ Subhanahu Wa Ta'ala والله يرزق من يشاء بغير حساب በዱንያ ላይ እርኩስ ሆነህ እና አخذተል الخلق ሆነህ ኡላኢከው ሸሩል በርያ ያላቸው ዱንያን ግን እስከ ጋማቸው ድረስ አስተካክቷቸዋል አለማን ነው ይሄ መውደድ ምልክት ነው የመውደድ ምልክት አይደለም ምስትድራጅ ነው ማዘናጊያ ነው ማለት ነው አንተ ختم الله على قلوبهم ብሏል አይደለም ያን ኩፍሩን በሚመርጥ ጊዜ አንተ በቃ እኔ ጋራ መስማማት አትፈልግም ለኔ ተገዥ ታዛዥ መሆን አትፈልግም አይደለም አሁን እርግጠኛ ነህ ይላል አዎ በቃ እዘለ ኩፍርን መርጧል ተብሎ ማህተም ይመታል ማለት ነው ማህተም ከተመታ በኋላ ግን መቀጫው መቼ ነው እነማ ተወፋው ነው እጅራኩም የመል ቂያማ ያ መድረኩ ተይዝልሃል ቀጠሮውን ተጠብቃለ እዚህ ዱንያ ላይ ሳ እንደዚህ ተጣልቸዋለሁና እኔ ተቀይሜዋለሁና እሱ የታባቱ እንዳይበላ እንዳይጠጣ እንዳይኖር የሚል ማዕቀብ አልጥልም ዱንያ ለሁሉም ናት ይላል አላህ Subhanahu Wa Ta'ala እንዳውም እነሱ ግን ስለሌላቸው የተወሰነ ድርሻ እዚህ ሻል ያለ ማግኘት አለባቸው ብሎ አርሐሙ ራሂም ለዚህ ነው የሰጣችሁ እንጂ ወዷችሁና መርጧችሁ አይደለም ይላል ማለት ነው ወርዙቁ መየሻው ቢገይር ሂሳብ ካፊርም ይሁን ሙእሚንም ይሁን ሙሳሊህም ጣሊህም ይሁን ዱንያን በተመለከተ ለፈለገው ሰው ያለ መጠን ዝም ብሎ ገንብሮ ሊሰጠው ይችላል ይሄን ሰጠው ማለት ግን ወደደው መረጠው ማለት አይደለም ዱንያን ነፈገው ማለት ደግሞ ጣላው ረገመው ማለት እንዳይመስላችሁ የዛኛው ሚዛን ተቅዋና ኢማን ነው የዚህኛው ደግሞ የዱንያ ደግሞ የጥላቶች የድርሻ አይምሰላችሁ ትልቅ ስለሆናችሁ ሳይሆን በአጋጣሚ ዝም ብሎ ርካሽ ቃ ስለሆነች ወዳጅና ጥላት አይለይባትም ጀና አባውዳ የትኒ ክንፍ ያህል እንኳን ቂማ የላትም የተባለች ነገር ስለሆነች እስቲ እሷን እንኳን ትንሽ ተቋርሰው ይሄዱ ተብሎ ነው የተሰጣችሁ እንጂ ወዷችሁ እንዳልሆነ ወቁ ይላል ማለት ነው هذا وصلى الله وسلم على النبي ذلك እና አላህ Subhanahu Wa Ta'ala ደግሞ ደጋግሞ ወዳጆቹና ጥላቶቹን በማመሳከርና በማወዳደር ሁላቸውም ያላቸውን አቋምና ባህሪያት የሚያሳይና የሚገልጸው ለኛ አቅጣጫ ለማሳየት ነው ማለት ነው ሹባሃቶች አሉ ዝምብሮች ዲጂታዎች አሉ በዛ በዲጂታዎች በተለይ እውቀት የሌላቸው ሰዎች እውነትን ለመቀበል ፍላጎቱ ያላቸው አቅሙን ስለሚያቁና አወናባጆች ስለሚያነዷቸው ለስተት ይጋለጣሉ ስለዚህ በተለያየ አጋጣሚ ሁለቱን ተቃራኒ ኃይሎች ያመጣልሃል ማለት ነው ይሄን ይመስላል ባህሪው ውጤቱ ይሆናል ይሄ ደግሞ እንደዚህ ነው ውጤቱ ይሆናል ማለት ምንድነው የወዳጆችንም የጥላቶችንም ባህሪ ካወቅና ከተገነዘብክ በኋላ ከየትኛው ወገን መወገን እንዳለብህ ላንተ አቅጣጫ ለማሳየት ነው ማለት ነው እንጂ ያለፉት ሰዎች የሰሩትን ሰርተው ሙት ለመውቀስ አይደለም እንግዲህ 3000 ዓመት 4000 ዓመት 10000 ዓመት ሀያ አመት ያለፋቸውን ሰዎች እያነሳ ይወኮንናቸዋል ይወቅሳቸዋል ደግሞም ያወድሳቸዋል በዛም ጊዜ የነበሩት ወዳጆችን እነዛን ሙቶቹን መውቀስ ወይም ለማመጎስ ሳይሆን ያለውን ተረኛውን ማዘጋጀት ነው ማለት ነው ታሪክ መስታወት ነው ለሰው ልጅ እና ቀደም ሲል ያለፉት ህዝቦች የዛ አይነት ባህሪ ነበራቸው ደካማ ጎናቸው ይሄን ይመስል ነበር ጠንካራ ጎናቸው ይሄን ይመስል ነበር የዚህ ጉዞ ውጤት ይሄ ነው የዚህኛው ይሄ ነው ብሎ ለኔ ሲያቀርብልኝ ምነው እንደ አቂል ምንድነው ማሩ አዎ የአይነት አካሄድ አደጋ ነው ማለት ነው ስለዚህ በዚህ መስመር አልሄድም የኛው ደግሞ ጥሩ ነው ለጊዜው እንኳን ያው ጭቁን ቢሆንም ደካማ ቢሆንም በውጤቱ ጥሩ የሚሆነው ይሄ ነው ብለን እኛ አቅጣጫችንን እንዲገመግምና አካሄዳችንን እንድናስተካክል ነው ዋናው መልእክቱ የቁርአን መልእክት ማለት ነው ከዛ በኋላ አሁንም ይህንኑ ስልት በመቀጠል ካነናል ካነ الناس امه واحده ኢላል አንድ ወቅት እኮ ሰዎች ሲባሉ በምድር ላይ ዳር ተዳር ያሉ የሰው ዘሮች አንድ ወጥ ህዝቦች ነበሩ ምን ታቃላችሁ ይላል امه واحده በዘር በሃይማኖት በእምነት በአመለካከት የማይለያዩ አንድ ወጥ ህዝቦች ነበሩ በአንድ ወቅት የነበሩ ህዝቦች ይላል ከዛ በኋላ እንግዲህ እንደ እንዳንድ ሰው ዘር እንደ ቤተሰብ ይሄ ሁኔታ እንዳለ መቀጠል ነበረበት አይደለም ለምን ተቀየረ كان الناس امه واحده على منهج الله سبحانه وتعالى وقياده الانبياء በአላህ መንገድና በነብዮች አመራር ስር የተጠቃለሉ አንድ ወጥ ህዝቦች ነበሩ ከዛ በኋላ ፈክተለፉ ይላል ማለት ነው በተለያየ ምክንያት ድክመት እየመጣ ሲሄድ ከመንገዱ እየተንጠባጠቡ እየተገነጠሉ የሚሄዱት በዙ ማለት ነው መጀመሪያ አንድ መስመር ነበረ የመጀመሪያው ሰው ነብይ ነው አደም አለይሂ ሰላም ልጆቹና ባለቤቱ ናቸው ከሱሩ ያሉት ሌላ ሰው አለ በመድር ላይ ስለዚህ ነብዩ በሚሰጠው መመሪያ ሁሉም ልጆች ይሰግዳሉ ይጾማሉ ጌታቸውን ያውቃሉ ከልጅ ልጅም ሲመጣ እንደዛው እያለ የተወሰነ ጊዜ ድረስ ከአንድ እምነት ሳይወጣ ሰዎች አንድ ወጥ የሆነ ጉሩብ ነበሩ ቡድኖች ነበሩ ይላል ከዛ በኋላ ግን በተለያዩ ድክመቶችና ስህተቶች ሳቢያ ከዛ ከተነበረው መስመር ወደ ግራና ወደ ቀኝ እያጋደሉ የሚነጠሉና የሚጋጩ አንድ ቡድኖች መንጣት ጀመሩ ማለት ነው አብዱላህ ኢብኑ አባስ እንደሚሉት ለአስር ቀርን ያህል ቀጥሏል ይላሉ ማለት ነው አስር ማለት አስር ክፍለ ዘመናት ማለት ነው 10000 አመት 10000 አመት ያህል የተለያዩ እምነቶች ሳይኖሩ አንድ ህዝብ በአንድ እምነት ላይ የቀጠለ መጥቶ ነበረ ማለት ነው ከዛ በኋላ ድክመት ተፈጠረ ማለት ነው ምክንያቱም አመራር ባለ ቁጥር ሁል ጊዜ ተከታዩ ምንም ችግር የለበትም አንድ ህዝብ ሊወድቅ ሲፈልግ አመራሩ ይወድቃል ማለት ነው እና ነብዮች ይላኩ ነበር ተስር ተስር በየጊዜው አንዱ ሲያልፍ ሌላው እየተተካ እየተቀበለ በቀጥታ ሲመራ ከቆየ በኋላ ነብዩላህ ኑህ ሊመጡ ትንሽ ጊዜ ሲቀር ክፍተት ተፈጠረ ቀደም ሲል የነበሩት ነብዮች አለቁና የሚተካቸው ጠፋ የጃህልያ ዘመን ጣልቃ ገባ ማለት ነው አጅረ ሰይጣን ደግሞ የተገኘችውን አጋጣሚ ሁሉ ጊዜ በተጠንቀቀ ነው የሚጠብቃት ማለት ነው ያላሩ ሰዎች እስካሉ ድረስ ሷይ መቸው ብዙ ማወናበድ አይችልም ግን ክፍተት በምትፈጠር ጊዜ ትንሽ እንኳን አጋጣሚ ካገኘ ወዳውኑ ስራውን ይሰራል ማለት ነው እና መጨረሻ ያው ነብዮች የተቋረጡባት ጊዜ በመጥመጣ ጊዜ ሰለሞች ያው ወረሰቱል አንቢያ ናቸው ተተኩና ያጥማቸውን ያህል ቀጠሉ እነሱ ደግሞ ማለት ነው ዑለሞቹም በአጋጣሚ የአንድ ትውልድ አለፈና ወደ ሌላው ትውልድ ሲመጣ የነበሩ አንጋፋ ዑለሞች አለቁ በአንድ እንደው ባንድ አመት ነው የሚባለው እንደው በጣም ስመጥር የሆኑ ትልልቅ አምስት የሚሆኑ መሻይኮች ነበሩ በተለያየ ክፍለ ዓለም ላይ ማለት ነው መርጃ የሆኑ እነዛ አለቁ በድንገት ማለት ነው ከሚያልቁ ጊዜ እነሱን የሚተካ ብቃት ያለው ሰው አልነበረም ማለት ነው ሰው በደመነፍስ ብቻ ዲኑን ይወዳል ይጸልያል ኢባዳውን ይሳተፋል ግን እነዛን ሰዎች ተክቶ የተሟላ አመራር የሚሰጥ አካል ሳይፈጠር ቀደም ሲል ግንባር ላይ የነበሩት ሄዱ ማለት ነው ያን ጊዜ ተደናገጡ ሰዎች ተደናበሩ ከሚደናበሩበት ጊዜ ምን ይበቃናል መሞታቸው ሳይሆን ያው መተኪያ ሳይኖራቸው መሄዳቸው ነው እያሉ ሲላቀሱ አጅሬችን ክፍተት ተጠቅሞ ሰው ደግሞ ብዙ ጊዜ በመከራና በደስታ ጊዜ ነው ወዳጅና ጥላቱን የሚለየው አይደለም ሲከፋ መጥቶ የሚያወያየ ሰው በቃ ገሌ ነው ዘመድ ስላለ ማለት ነው ጎበዙ ምን አደረገ አይተው ታቅም በእነሱ መሻይኾች ዝይ ሆኖ በጣም አንጋፋ የተከበረ ሰው ሆኖ በምርኩዝ እየተጎተተ መጣላቸው ማለት ነው በሚመጣ ጊዜ በየታዘበት እየዞረ ይገባል ለቅሶ ሜዳ እንትን ሌል በሚገባ ጊዜ አይተው ደማቆ ገጽታው ልክ በሸኾቹ መልክ ነው የመጣው እናታቸውን የመሰለ ሰው በምድር ላይ አለቀ ብለናል እንደዚህ አይነት ሰው እያሉ በደስታ እየተቀበሉ እየሳሙ በአክብሮት ያቀምጡ እኛ እኮ ማለቃቸው አይደለም እንደው እኛ እነሱን የሚተካ ሰው ነው የሚያሳዝነው እና እርሶን ደግሞ እኛ እስካና አናቀውትም ነበር የታገር ነበሩ ምናም እንደዚህ ሰው አለ እንዴ ሲሉ አይ አሁን እኔ ያው አላወቃችሁኝም እንጂ ነበርኩኝ የጓ አባቶቻችሁ ጓደኛ ነበርኩኝ እኮ አሁን ያው ጓደኞች አለ አደቁ ማለት ሲሰማ እንደው አጥማቸው ይወቅሰኛል ብዬ በዚህ በደካማ አጥሜ እንደው ለቅሶ እንኳን ለድረስ እየመጣሁኝ ለእናንተም ለማረጋጋት አላቸው ማን ነው በደስታ ደረቱን ከፍቶ ሁሉም እያለቀሰ ተቀበለ ከዛ በኋላ ሁጥባ እንዲያረግ ተፈቀደለት ማለት ነው ከዛ ምንድነው አሁን ያለው ችግር ሲባል ያለው ችግር እነሱን የሚተካ አመራር የለም ሌላው ቀርቶ በቃል የሚሰጡት ትምህርት ብቻ ሳይሆን በእንቅስቃሴያቸው በተግባራቸው በእይታቸው እነሱ አላህን የሚፈራ ሰው የሆነ ሰው በማየቱ ብቻ የዲን ፍቅር ያሳድርብሃል ባይነግርህና ባይመክርህ እንኳ ማለት ነው ስለዚህ የዛ አይነት ሰዎች ነበሩ ሰዎችን በሙዳቸው ሊቀርጹ የሚችሉ አሁን ግን እነሱም ተተቀበሩ በኋላ ተይታችን ተሰወሩ ማለት ነው አይናቸውን እንኳን በማየታችን ብዙ ነገር እንጠቀም ነበረ ይሉታል አይ እንኳን ቀላል ነው ያው ማስተማሩ ይቅር እንጂ ይሄን ታገኙበት መንገድ እኔ ፈልጋለሁ አላቸው አጅሬ ማለት ነው ምንድነው እሱ በሚባልበት ጊዜ በሉ በየዛ በየመድረካቸው ያስተምሩበት በነበረው ቦታ ላይ ቀበሯቸው እና እዛ መቃብራቸው ላይ አውልት ትፈራላቸው አለ እነሱ ከታች ይቀበራሉ በምስላቸው በመልካቸው ተላይ አውልት ታቆማለህ ማለት ነው እና ያንን አውልትን በምታይ ጊዜ ሸሁየውን ባየ ቁጥር በቃ የዲን ፍቅር ይታደሳል አይደለም እሱ ስታይ በቃ በዚህ መልክ አገልግሎት ይቀጥላል አለ ያን ሐውልት ሲጠራ አደረጉ በየአደባባው ማነው በሚታይ ቦታ ላይ እንደና አቡነ ጳውሎስ ማለት ከዛ በኋላ ሰዎች ያው ንገኛው ትምህርት እየቆሰመ የየመነመነ ሄደ ሰዎች ግን በአክብሮት በፍቅር ባወለፉ ባገደሙ ቁጥር ይሄን አውልት መሳለም ጀመሩ አንድ ጉዳይ ሲኖር እንዲያው በርቶ የሆነበት ጌታ መባል ተጀመረ ማለት ነው ጭራሽ አቅጣጫውን ሳተ ማለት ነው እና አላህ የሚባለው ነገር እየተረሳ ከዛ በኋላ ጉዳይ ያለው ሰው ሁሉ ወደ እነሱ ልቡ መንጠልጠል ጀመረ ከትንሽ ቆይታ በኋላ ደግሞ ዙሮ መጣላቸው በሌላ ጊዜ አባቶቻቸው እነዚህን ነገሮች ምንድነው አላቃቸው እንዴት ነበረ ብሎ ጠየቃቸው ግምገማ የዘራት ዘር ምን ያህል ደረጃ ላይ እንደደረሰ ለማወቅ ማለት ነው ያው እነዚህማ ጥንት አባቶቻችን ነበሩ አስተማሪዎቻችን ነበሩ ሸሆቻችን ነበሩ ያው እነሱን በመልካቸውን እንኳን እንዳንረሳቸው ብለን አውልት ተሰራን እነሱ ጋር ስንመጣ በቃ ያሳውሰናል እነሱን ገርጥታቸው በምናይ ጊዜ የዲን ፍቅራችን እንደገና ይታደስልናል ለዚህ ብለን ነው አሉ እንደ ይሄ ብቻ አይደለም ያላወቃችሁት ነገር አለ አለ ምንድነው እሱ በሚሉት ጊዜ የነዚህ ተቀመጡ አንድ ጉዳይ ካላችሁ እኮ አላህ በእነሱ ይሁንብህ እንዲያድርግልን አድርግልን በሉ እንደገና ደግሞ እናንተ ጌታ እንደዚህ ብላችሁ ጠይቁልን ብላቸው አቤታ ማቅረብ አለባቸው አባቶቻችሁ እኮ እንደዚህ ያደርጉ ነበር አላቸው አሃ ያናናቅም ነበር አሉና እንደገና አንድ እርምጃ ፍጥዋት ሸይጣናይ አንድ እርምጃ ሁለት እርምጃ ትንሽ ቆይቶ ደግሞ ሌላው ትውልድ ሲመጣ መልሶ መጣላቸው እና ምንድነው ስላቸው ይሄንን ቀደም ሲል የተነገረው ይሄ ብቻ አይደለም ማለት ይሄ ብቻ ሳይሆን ማንኛውም ኢባዳ የምታረጉት ነገር እዚህ ቦታ መጣችሁ እነሱን እየተሳለማችሁ በእነሱ እየተወሰላችሁ ካልሆነ በስተቀር አላህ ጭራሽ አይቀበላችሁም ማለት ይህ ሶስተኛው እርምጃ ደግሞ ሰፋ እንግዲህ ወደፊት በፊተኛው ግደም እንደለመዱም እንዳይነቁበት ነው እንግዲህ ቀስ በቀስ ከዛ በኋላ በመጨረሻ አላህ ለምኑልን ማለት እንደተወሰሉ ሸፋም እኮ አያስፈልግም እነሱ በመሳለም ብቻ ይበቃል ምንም ችግር የለም ወደሚለው ተደረሰ ማለት ነው ከዛ በኋላ አሊሃ የሚባል ስም ተሰጡ ጭራሽ ማለት ነው ይህንን ቁርአን ያረጋግጥልሃል ማለት ነው ባተዘሩና አሊሃተኩም ወላ ተዘሩና ወደን ወላ ሱዋን ወላ የሁተ ወየዑቀ ወነስራ ከዛ ነገሩ ጣራ ከደረሰ በኋላ ነብዩላህ ኑህ ተላኩ ማለት ነው ታላቁ ታጋይ ሰዎቹ መስመር አጋርለው ገደል እየገቡ ነው ያሉትና ሄድና አንአንድር ቀውመከ من قبل ان ياتيهم عذاب اليم አፋማሚ የሆነ ቅጣት ሳይመጣና ደብዛቸው ሳይጠፋ እባክህ እነዛን ሰዎች ሄደህ እንቃዝ አድርጋቸው ብሎ እየተላካቸው ማለት ነው እና ሂደው ሰዎቹ እናንተ እኮ ተሳስታችኋል ከመስመር ርቃችኋል ረብ العالمين خالق السماوات والارض ነው አባቶቻችሁንም እናንተንም የፈጠረው ስለዚህ እነሱም የአላህን ፍቃድ ነበረ የሚያስተምሯችሁ የእነሱን አስተምሮ ረስታችሁ እነሱን እንደገና ጣዖት አርጋችሁ አረፋችሁ እንዴት ነው ስሏቸው የምን አባቱ ባለጌ መጣ ደግሞ እሳቸውን ማለት ነው ማስተባበል መቀጥቀጥ ማስተደግ ስማቸውን ማብጠልጠል በማህበረሰብ ቦታ እንዳይኖራቸው ማድረግ ማለት ነው በዛ መልኩ እንግዲህ ስንት አመት ለፉ ነብዩላህ ኑህንም ያህል ታላቅ ነብይ ያውቱ ቆሚ ለይለ ወነሃራ ሱብሃንአላህ 24 ሰዓት እንደኛ በሳምንት አንዲት ቀን አይደለም 24 ሰዓት ያለ ነው ደዋ እንዳረጉት እንደገና ሸሆች እየተባሉ እየተከበሩ አይደለም እየተቀጠቀጡ እየተደበደቡ ማለት ደማቸውን እየረጩ ነው በየመድረኩ የሚመለሱት ማለት ነው ከደለው ብለው ቀጥቅጠው ቀጥቅጠው መንገድ ላይ ጥለውት ይሄዳል አላህ ለጉዱ እንደገና እንዲ አንሰራርቶ እንዲነሱ ያደርጋል በዛ መልክ ስንት ወራት ስንት አመት ቆዩ ፈለቢተ ፊህም ኢላ ማ ሱብሃንአላህ ምን አይነት ትግል ነው እንግዲህ በሺ 50 አመት የጎደለው 95 950 አመት ሳያቋርጡ በዚህ ትግል ቀጠሉ ማለት ነው ለምን ከዛ ከመስመር አጋርሎ የሄደውን ቡድን ወደ መስመሩ ለመመለስ ማለት ነው ስላጃደለም ከዛ በፊት ግን የችግር ሳይኖር ሰዎች ኡመተ ወህዳ ነበሩ ይላል አላህ ስለዚህ በታሪክ ሚዛን እንኳን ብታየው የመጀመሪያው ሰው ሲፈጠር ይዘት የተነሳው እስላም ነው ያንን ይዞ ቢቀጥል ኑሮ የውል ችግር ለምን ይመጣ ነበር ሰዎች ግን خیر ላይ ብዙ መሰንበት አይችሉም ምክንያቱም አደገኛ ጥላት አለባቸው እየገፈታተረ ወደ ግራ ወደ ቀኝ ወደ ገብ ተኩብሪው ላይ ያረግፋል ማለት ነው ልጓዝስትል አይፈቅድልህም ጠንካራ መሪ ካለህና አንተም ደግሞ ጠንካራ ሆነ ለመከተል በቻልክ ቁጥር በተቻለ መጠን ያልጋመድ ይችላል ትንሽ ድክመትና መዛል ከተፈጠረ ግን ለከ ላይ እየገፈተረ ወደዛም ወደዛም ያራግፈና ባዶን ያስቀራል ማለት ነው እና ካንናሱ ኡመተ ዋሂዳ አንድ ወጥ ነበረ ሱረቱ ዩኑስ ላይ እንደሚለው ፈክተለፉ ኢልሃል ወማ ካነ ኢላ الا امه واحده فاختلفوا الها فحفر አድርጉ እንደው وما ሰዎች እኮ አልነበሩም አንድ ወጥ የሆኑ ህዝቦች እንጂ ከዛ በኋላ ግን በተከሰተው ችግርና ድክመት ከመለያየትና መነጣጠል ተጀመረ ማለት ነው እኩሎቹ ቅን አመለካከት ያላቸው ጥቂቶቹ ለአላህ ነብዮች መጥተው ሲነግሯቸውና ሲመክሯቸው ለካ መስመር ለቀናል እንዴ ይህንን መለስ ሲሉ ሌሎቹ ግን አይ ትክክለኛ ነን ነብይ ነኝ የሚለው ሰው ነው የተሳሳተው ብለው ለሁለት ተገመሰ የሰው ልጅ ጉዞ ማለት ነው ይሄ ነውና ያለው ሁኔታ አሁንም ይሄን ታሪክ ተገንዝባችሁ በጥንቱ መስመር ላይ እንደገና ተመልሳችሁ ለመግባት ተፈለጋችሁ ይሄው እድሉን ሰጥቻለሁ አሁንም ሰይጣን እንደነዳኝ እነዳለ የሚል ካለ ደግሞ ይቀጥል ውጤቱን ያገኘዋል እያለ ነው አላህ Subhanahu Wa Ta'ala ፈባአተ الله النبيين እና ቀደም ሲል እንግዲህ አንድ ወጥ የነበረው ህዝብ በተለያዩ ምክንያቶች ወደ ተለያዩ አቅጣጫዎች መበታተንና መዘራጠት ሲመጣ ያንን የተለያየ የተፈጠረውን መለያየት ወደ መስመር ለመመለስ ነብዩትን ነብየን መላክ ጀመረ ይላል ከያው ጀምሮ ማለት ነው እና ነብዩላህ ኑህና ከዛም ቀጥሎ ያሉት እነ እነ ሷሊህ እነ ኢብራሂም መጡ እንዳስፈላጊነቱ በየክልሉና በየአህጉሩ በየዘመኑ ማለት ነው ተባተላሁ ነብይን ተስራ እንደሚለው ሌላው ቦታ በተከታታይ እንዳስፈላጊነቱ በተለያየ ርቀት አንዳንድ ጊዜም ደግሞ በተደራራቢ በአንድ ወቅት ሶስት ነብይ አራት ነብይም የሚላክበት ጊዜ ነበረ ማለት ነው እነዚህ ነብያቶች ላኩኝ እነዚህ ሁሉ ምንድነው ስራቸው ከመስመር የወጡትን ወደ መስመር መመለስ ነው ማለት ነው አስሉ ግን በተሰረቱ የሰው ልጅ ኢማን ነበረ ማለት ነው እነዚህ ነብያቶች ሲመጡ ተልኳቸው ምንድነው ሙበሽሪን ሊመን አመነ ወተባ አምኖ ለተከተላቸው ሁሉ የዘላለም ጽድቅ ጀነት እንደሚያገኝ አብሳሪ ሆነው የመጡት ማለት ነው ወሙንዲሪን ሊመን ከፈራ ያወሰል እንደገና ደግሞ የካደና ያስተባበለ እሳት ጀሃነም እንደሚጠብቀው የሚያስጠነቅቁ ሆነው ግልጽ በሆነ ተልኮ ላይ ነው የመጡት ማለት ነው እኔ የአላህ ነብይ ነኝ ከዛሬ በኋላ እኔን የተከተለና የጌታን ጥሪ የተቀበለ የጀነትና የምለሱ ይሆንለታል እኔን የካደና ያስተባበለ ደግሞ ጌታ ስለሚቆጣው ጀሃነም ነው የሚጠብቀው ብለው ግልጽ አድርገው መልእክተኛ አቅርበዋል ይላል ማለት ነው ወአንዘለ ማአሁም الكتاب ወአንዘለ ማ መብዓቲሂም الكتاب እንደማለት ነው ነብዮች ሲላኩ ደግሞ በባዶ ቃል ብቻ አይደለም የሚላኩት የራሴን ኪታብ አውርጀላቸዋለሁ ነብዩ መሬት ላይ ሲመረጥ ኪታቡ ከሰማይ ይወርዳል ማለት ነው ማአሁም الكتاب አንዘለ ማ መብዓቲሂም ሰው ወደ ጦር ሜዳ በምትልከው ጊዜ ሳታስታጥቅ ምን ብለህ ጀሬ ብትልከው መሞት ነው ያለው እድል ማለት ነው ግን አላህ Subhanahu Wa Ta'ala ነብዮችን ሲልክ ያ ነብይ ለምን እንደተመረጠ የሚጠቁም የሹመት ደብዳቤ አስጠብጦ ነው የሚልከው ማለት ነው ማላ ነብይ ነኝ ብሎ ራሱን ያስተዋውቃል ነብይ ለመሆን ምን ማስረጃ አለ ይኸው ጌታ ያወረደለትን ወይ ይነግራቸዋል ማለት ነው ጌታ የሰጠውን ሙዕጂዛ ታምር ያሳያቸዋል ማለት ነው ስለዚህ እኔ ከእናንተ የምለየው በዚህ ነው በመሰረቱ ሰው ነኝ ከእናንተ መካከል ነው የተፈጠርኩት ግን እናንተና የኔ ልዩነት እኔ ጌታ ስለመረጠኝ ይሄው ከሰማይ ይሄን አይነት መመሪያ ብሩህ የሆነ መመሪያ ሰጥቶኛል ይሄን ደግሞ ለመስጠቱ ማረጋገጫው ይሄው ሙዕጂዛ ሰጥቶኛል ሰዎች ማንም ሰው ሊያደርገው የማይችል ተአምር በእጁ ላይ ይከሰታል ማለት ነው በዚህ መልክ ነብዮችን ልኮ እነሱ ተልኮ ጋራ ደግሞ በማጣመር ኪታቦችን አውርዶ አሰራይቷል ይላል ማለት ነው بالحق እነዚህ ኩቱቦችና ሙዕጂዛዎች ደግሞ በማያጠራጥር መልኩ በግልጽ ነው የደረሷቸው ይላል ለምንድነው ይሄንን መልእክት በዚህ መልክ የላከው ሊያህኩም በይነና ሊያህኩም ሁሉ ነብይን እንዚ ኡርሲላ ያ የተላከው ነብይ ሁሉ በሰዎች መካከል በአድል በፍትህ እንዲዳኝበት ብዬ ይላል ሰው እንደ ሰውነቱ ደካማ ነው ስለዚህ አንድ ሰው ስልጣን ካገኘ የፈለገውን ያህል ጥንቁቅና ፍትሃዊ ነኝ ቢልም እንኳን ራሱንና የሱ ወገን ለሱ የቀረበውን የሚጠቅምና ሌላ ደግሞ ራቅ ያለውን የሚጎዳበት ሁኔታ ነው የሚፈጠረው ማለት ነው አላህ ግን ሲልክ ያንን የላከውን ነብይ ወገናዊ እንዳይሆን በሰብአዊ አስተሳሰቡ እንዳይሳሳት አላህ ሚዛን አስጠብቆ ነው የሚልከው ማለት ነው ባንተ ፍቃድ ባንተ ፍላጎት አይደለም የምትመራው ህዝቦችን የምታስተዳድረው ይሄው ኪታብ አለ ሐላሉ ሐላል ሐራሙ ሐላል ኸይር ነው ሸር ነው ይሄ ለወዳጅ ነው ለጥላት ነው ለዘመድ ነው የሚባል ነገር የለም በዚህ መሰረት ሰዎችን ምራቸውና አስተዳድራቸው ብሎ ነው የሚልከው ማን ግዴ እንግዲህ ሰው ልጅ እንዳለመታደል ሆኖ እንጂ ይሄን የመሰለ አመራር አግኝቶ ሌላ አማራጭ ሊመኝ አይፈልግ አይጠበቅም ነበረ ማለት ነው ለያቁመ በይነናስ ያ ነብይ ከጌታው በወረደለት ኪታብ ላይ ተመርኩዞ ለሰዎች ሚዛናዊ የሆነ ፍትህ እንዲሰጥ ነው የላኩት ሲመክተለፉ ፊ ኪታቡ ከመወረዱና ነብዩ ከመላኩ በፊት ሲያጨቃጭቃቸው በነበረው ነገር ሁሉ የመጨረሻ ብያኔ በኔ ኪታብ ላይ ተመርኩዞ እንዲሰጣቸው ብዬ ነው የላኩት ይላል ማን የውሎ እያለ እንግዲህ የሚጠበቀው ምን ነበር ቅንነት ቢኖር የዛ አይነት ዕድል ጌታ ከፈጠለ ሰው ልጆች ኪታብ ታወረደ በዛ ባወረደው ኪታብ ደግሞ ወዳጅ ጥላሳ ሳይባል ሁሉም ሰው የሚዳኙና በፍትህ የሚመሩ ከሆነ እዳለቀ ነበር የኔ መሰለ ዕድል ግን ባገኙ ቁጥር የሰው ልጆች በአግባቡ በእልልታ ተቀበሉትና ተጠቀሙበት ሲባል በጣም ጥቂቶቹ ናቸው አብዛኛው ግን ከሰይጣን ጋር ጓዛለ የሚለው ነው የሚመርጠው ማለት ኹጥዋት ሸይጣን ሱብሃንአላህ ወመተለፈ ፊ በዚህ በተወረደው ኪታብና በተላከው ነብይ ዙሪያ አልተለያየም ኢላ الذين اوتوا من بعد ما جاءتهم البينات እነዛው የተሰጡት ወገኖች ግልጽ የሆነው መረጃ ከደረሳቸው በኋላ እነሱ ራሳቸው መስማሚያ እንዲሆናቸው የተላከውን መፍትሄውን የመጨቃጨቂያ አጀንዳ ያደረጉት ይላል ማለት ነው ሱብሃንአላህ በጣም የሚገርም ነገር ነው እንግዲህ አላህ የሰው ልጆች በተፈጥሮ አቅማቸው ሀቅ መስላቸውና ወደ ባጥል ያጋድላሉ እና ያን ነገር እሱ አሊም الغيب والشهاده ነውና ለዘለቄታውም ለአካልህም ለመንፈስም የሚበጅ ሀቁ ይሄ ነው በዚህ ብትሄድ ይሻላል ብሎ ውሳኔና ብያኔ ከሰጠ በኋላ ያንን መመሪያ ወደ ጎን ትተው እንደገና መሰለኝን ይከተላሉ ማለት ነው በትርጉሙ በትንታኔው ሁሉም እንደ እንደ ፍላጎቱ ማን ነው እኔ የተሻለ ጥቅም አገኛለሁ ይልና እሱ በሚጠቅመው በመሰለው መልክ ይተረጉመዋል ያጣመመዋል ሌላው ደግሞ እንደሱ ፍላጎት አለው በተቃራኒው ደግሞ ይተረጉመዋል የዛ ጊዜ መስማሚያ ተብሎ የተወረደው መመሪያ ምን ሆነ መጣ መጓት መጓተቻ ሆነ ማለት ነው መጠቃጨቂያ አጀንዳ ሆነ ላ እንደዚህ ማለት አልገባም እንዴ ለማለት እኮ ነው ይላል አንተ አልገባም እንጂ ለማለት እኮ ነው ለመድኃኒት ለበሽታ መድኃኒት ተብሎ የተላከለህን ነገር ለገና የበሽታ ማ ማባባሻ ታረገዋለህ ያለመታደል ነው ማለት እና ማጃቱል በይና ግልጽ የሆኑ መጀመሪያ በይና እያለ ነው አላህ ግልጽ የሆነ የማያሻማ ነገር ነው የራሳቸው ችግር ነው እንዲጣሉ የሚያደርጋቸው መጣለ ይግል ጥቅም ነው ሰው ልጆችን የሚያናክሰው ተጥንት እስካሁን ድረስ ማለት ነው ምን ስልጣን የሚፈልገው እኔ በዚህ ስልጣን ዘላለም መኖር አለብኝ ስለዚህ ይላል ሀብትን የለመደው እኔ አርታሙ የመኖር አለብኝ ይላል ማለት ነው ያ የሆነውም ደግሞ እንደፈረደ በበዛው ቀጥል አንተ ሰው መሆን ይገባ እንዴት አድርጎ ፍትህ ሊመጣ ይችላል ስለዚህ የሁላችንም ጌታ አላህ ነው እድልን ደግሞ ተዘዋሪ ነው አላህ Subhanahu Wa Ta'ala ዱለተን በእናስ ይያለ ነው ቅብብሎች ናት እንደ ኳስ ናት ያያለ ነው ዘላለም አንዱ ብቻ እኔ መቀጠል አለብኝ ሌላው አፈሪ ብላ ተተባለ እንዴት አድርጎ ፍትህ ይመጣ ይችላል ነው የሚለው አላህ ግን ይሄን ነገር ላንዴና ለመጨረሻ ጊዜ ልባት ለመስጠት ምን አወረደ ኩቱቦችን አወረደ ማለት ነው ማንንም ሰው አርላው እንዳይሆን ነብዮችን በራሱ ሚዛን መረጠ ሪታ ሰዎች መካከል አላ ያለውን ፈለቀ ወለጥ ይሁን ኸቢር ፍጹም የተሻለ ሰው ነው የሚለው ነው የሚመርጠው ዝም ብሎ አይደለም ፍጹም የተሻለ ሰው የተባለውን ከመረጠልን በዛውም ላይ ደግሞ እንደ ሰውነት ዝም ብሎ ስልጣን ሰጥቻለሁ እንደፈለክ ቁረጥ ፍለክ ሳይል ኪታቡ ይሄው ህገ መንግስቱ በዚህ ምራቸው ብሎ ከተጠ በኋላ ከዚህ የበለጠ አስተማማኝ መመሪያ አለ ይህንን ነበር የሰው ልጆች እንግዲህ እልል ብለው መቀበል ያለባቸው ግን ይሄንን መቀበል ተተው እንደገና ወመختلፉ في فيما اختلفوا فيه በሚተቃጨቁበት ነገር የመጣው ለመፍቲ እንደ መፍቲ መጠቀም ትተው እሱ ራሱን እንደገና የመጨቃጨቂያ አጀንዳ አደረጉ ተጨማሪ ማለት ነው የኪታብ እንደዚህ ያለው እኮ እንደ ለማለት ፈልጎ ነው ያንቀጽ እንደ የሚለው እኮ በዚህ ያሰዳል ብሎ ሁሉም ለራሱ እንደ ትርጉም ይሰጠዋል የዛ ጊዜ ዶሮ ንክሻ ይሆናል ማለት ነው ያ ምስኪን ሊሰጥ የመጣው ኪታብ ራሱ የመጨቃጨቂያ መሳሪያ ሆኖ አረፈ ለመክፈር ማለት ነው ኢለ الذين اوتوا من بعد ما جاءتهم البينات እና ግልጽ የሆነው መረጃ ከመጣላቸው በኋላ እነዛው ድል የተሰጣቸው ሰዎች በመጠቀም ፈንታ እንደገና መዘራጠጫና መበጣበጫ አደረጉት ይላል ለምን በየም በይነሁም حسدን በይነሁም በመካከላቸው ላለ ንቀኝነት አንዱ የተሻለ ድል ለምን ያገኛል ለምን እሱ ነብይ ሆነ ነብዩ ራሱ ይመቀኝታ ለምን እሱ ነብይ የሚሆነው ተከማን ደልጦ ነው ወገዛ ወንድሞቹ ሳይቀሩ ዩሱፍን ከነህቱ ጉድጓድ የወረወሩት ወንድሞች አይደሉም ሱብሃንአላህ ምን አጠፋሽ ተጣልሽ ምንም ነገር የመጨረሻ ታናሻቸው ነው እና ገና ትልቅ ሰው ይሆናል የሚወጣ ጥጃ ከማሰሪያ ያስተውቃን ለምባለው ሁኔታው የልጅ በሳል እየሆነ ትኩረት እየሳበ ሲመጣ ሰዎች እያፈቀሩ ሲመጣ ይሄ ልጅ እኛ ተላለቆች እያለን የአባቱ መተቻ ይሆናል ብለው ፈሩ ስለዚህ ከነ ህይወቱ መቀበል አለበት ለምን ምን አጠፋ አልሰደበ አልመጣቸው ገና ህፃን ልጅ ኩሪ አስራ አመት ግን በግየም በይነውም ለምቀኝነት ሲባል ለሐሰድ ሲባል ነው እንደዚህ የሚደረገው እገሬ ገና ምናልባት አድጎ አንድ ትልቅ ደረጃ ደርሶ እኔን ይወዳደረኛል ስለዚህ ባጭር መቀጨት አለበት ይላል ማለት ነው እንዲህ ከሆነ መቼ ነው ሰው የሚያድገው እና فهد الله الذين امنوا لما اختلفوا فيه ሆኖም ግን ጨርሶ የሰው ልጆች በዚህ ስህተት ተስማምተው ተዘፍቀዋል ማለት አይደለም አብዛኛዎቹ ራስ ወዳድና ምቀኞች በመሆናቸው የተላከላቸውን መመሪያ ዋጋ ቢስ አድርገው ለብጥብጥ አጀንዳ ያደርጉትም እነዚያ ተልባቸው ያመኑት ግን ቢኩል ዘማን ወመካ ያው ግዚያዊ ጥቅማቸውን ትተው የጌታቸውን መመሪያና ትእዛዝ ያከብራሉ ያንን እንዲያከብሩ አላህ መራቸው ይላል ፈአድ አላህ እኛ ከጌታችን የበለጠ ለኛ አሳቢ ተቆርቋሪ የለም ከሱ የበለጠ ደግሞ ፍትሃዊ አመራር አይኖርምና ያላህ ሩስሎች ከመጡልን በቃ በእነሱ እንመራ ብለው እንዲቀበሉና እንዲከተሉም ያደላቸው አሉ ይላል ሊመክተለፉ ፊ ቀደም ሲል የድል ከመምጣት በፊት ያጨቃጨቃቸው የነበረውን ነብዩ መጥቶ ያ ጥያቄ ሲቀርብለት የማ ይሄ ነው መልሱ ጌታም በዚህ ጉዳይ እንደዚህ ብሏል ብሎ ሲነግራቸው በቃ ጌታ ካለ የአላህ መልእክተኛ ትርጉሙ ይሄ ነው ታሉ ከዚህ በላይ ምንም የሚያስፈልግ ነገር የለም ብለው አላህ ያመኑትን ሰዎች ወደ ሐቁ መርቷቸዋል ማለት ነው ቢኢዝኒሂ በፍቃዱ ለምን ቅንነትን ስላሳዩ ደግነት እንደልነታቸው ለመልካም እድል አበቃቸው ማለት ነው ልግመኞቹ ግን ጥቅም ጠፍቷቸው አይደለም ልግመኞችና ምቀኞች ስለሆኑ መቀበል ስላልፈለጉ ነው የሚጨቃጨቁት ማለት ነው والله يهدي من يشاء الى صراط مستقيم እና አላህ Subhanahu Wa Ta'ala ምን ጊዜም ቢሆን የሻላቸውን ሰዎች ወደ ቀጥተኛው የመዳኛ መንገድ ይመራቸዋል እንደዛ የመመራት እድል የሚያገኙት ግን ቅንነት ያላቸው ናቸው ይሄ ከጌታ የበለጠ ለኔ የሚያስብልኝ ማንም የለም ከአላህ መልእክተኛ የበለጠ ደግሞ ፍትህን ሊያከብር የሚችል ማንም ሊመጣ አይችልም ይሉና ያንን ከጌታ የሚመጣውን እድል ለመቀበል ዝግጁነት ያሳዩትን በቀጥታ አላህ እንዲጠቀሙበት ይወፍቃቸዋል ይመራቸዋል ማለት ነው ግን የመጣው ቢመጣ እኔ ካልሆንኩ በስተቀር አልቀበልም የሚል አቋም ተያዘ ያ ሰው ምንም ዋጋ የለውም ማለት ነው ምክንያቱም እሱ በራሱ ጥቅም ዙሪያ ነው የሚያስበው ስለሌሎች ሳይሆን እንደዛ የሆኑት ያው በዶላራቸው ይቀጥላሉ ግን ቅንነት ያላቸው ሀቅን አለማወቃቸው ነው እንጂ ችግሩ ሀቅ ከመጣና ታወቀው እንቀበለዋለን በማንም መልክ ይምጣ የሚሉትን አላህ ይመራቸዋል ስለዚህ የዚህ አይነት ቅንነት ሊኖርባቸው ይገባል የሰው ልጆች ሁል ጊዜ ግን ምቀኝነትና ከኔ በላይ የሚለው ነገር ካለ ሁል ጊዜም ሐቅ በእግሩ ሊቆም አይችልም እያለ ነው هذا وصلى الله وسلم على النبي وعلى اله